አብደል አልጀብሪን ነው አብደል ጀብሪን ነው እሳቸው ነው እንትና የገለ ያበጁት ጥሩ ክታብ ናት ትንሽ ናት ደግሞ አይዋ ነገር ግን ሸርሁ ሱና የሚባል ብዙ ክታቦች አሉ ሸርሁ ሱና ለኢማም አህመድ ሸርሁ ሱና ለኢማም በርበሃሪ ረሂመሁላህ አልኸለፍ አልበርበሃሪ ከሰለፎች ደረሶች የኢማም አህመድ ደረሳ ላይ እንደቀራው ከዚህ በፊት አሳልፈናል እንተቢሁ طيب شرح السنة للإمام البغوي أيوة الحسين البغوي يتفسير أبات أيوة عندنا سو البغي لال خطأ أعوذ بالله من الشيطان الرجيم ጥሩ አይደለም በግይ ማለት ሸርሙጣ ማለት እኮ ነው ያዘን ብላህ አልበገዊ ረሂመሁላሁ ጥሩ ተፍሲር አላቸው መሳሂቡ መሳቢሁ ሱና የእሳቸው ክታብ ነው ሌላ ደግሞ ሸርዕ ሱና የኢማም አልበይሀቂ አለው እነዚህ ሁሉ ደግሞ ሌሎቹ ከዚህ ውጪ አብዛኛ ሸርሁ ሱና ሲባል የኢማም አልበርባሃሪ በአቂዳ ዙሪያ የተጻፈ ይህ ክታብ ነው ሌላ ሸርሁ ሱና ተብሎ የሚጠሩት እንደ ኢማም አልበይሀቂ እንደ ኢማም አህመድ አብዛኛው ከሱና ከሐዲስ ጋር የተያያዘ ማለት እኮ ነው ከሐዲስ ጋር የተያያዘ እንተቢሁ ሸርሁ ሱና ለኢማም አልበጋዊ ረሂመሁላሁ ከሐዲስ ጋር የተያያዘ ማለት እኮ ነው ስለ ሐዲስ ብቻ ሰሂህ እና ضعيف የሚያወራ ነው እንጂ ለይስ ለአቂዳ አይደለም እንተቢሁ አማ ሸርሁ አሱና ሸርሁ ሱና በአቂዳ ዙሪያ የተጻፈው ይሄንን ክታብ ነው አብዛኛው ኢጥላቅ ሲደረግ ሲሰየም ወይም ደግሞ ሸርሁ ሱና ሲባል እንተቢሁ طيب لا الإيمان بالملائكة نعم بوجود الملائكة وهم لا يعصون الله ما أمرهم ويفعلون ما يؤمرون አላህን ደግሞ የማይኸልፉ የማይጥሱ እሱ ብቻ ያዘዘውን ብቻ የሚፈጽሙ መላእክቶች ናቸው ማለት እኮ ነው وليس هناك مكان يلهم بارك الله لك يا أخي سقاك الله من رحيق الجنة ومن معك وقدمك أتودوا منه إيه ካጠኑ አንዳንድ ጊዜ ደግሞ ሌላ ሁሉ ጊዜ ደግሞ ያስፈልጋል እ بارك الله لك يا طيب لا والأنبياء ايش يلا وهذا كما في حديث جبريل عليه السلام ጅብራኢልም ይባላል በአንድ አቀራር ጅብራኢልም ይባላል ጅብራኢል ሚካኤል አስማኡን አጀሚያ ወለይሰት አረቢያ አጀም እኛ ነን። ወንድሙ ኢብራሂም ኢስማኤል አስማ ለይስ አረቢያ እነዚህ አጀሞች ናቸው። ኑሃቶቹ እንደዛ ይላሉ። አስም የአጀም ስሞች ማለት እኮ ነው። አረብኛ ያልሆኑ ማለት እኮ ነው። አላኩልን አይዋ ወሁወ ወሲጡን በይነ አላህ ወበይነ ኢባድሂ በሉ በአላህና በመላእኮች መካከል ተላላኪ የሆነው ሂነ ቃል ነቢ ስላ ሰለም ወደ ነቢዩ ስላ ሰለም መጣው ፊ ሱረት በኒ አደም አው ፊ ሱረት ረጁሊን ሰፈሪን በበኒ አደም ተመስሉን የመጣው ወይም ደግሞ እንደ መንገድ ተጓዥ ማለት እኮ እነዛውን የመጣው ወላ ያዕሪፍሁም ሰሃበቱ ረሱሉላህ ስላ ሰለም የነቢዩ ሰሃቦቻቸውም አያውቁም ማለት እኮ ነው። ማን እንደ ኪታብ የለም። የማን ነው ይሄ? እንድሪስ አንተ ያላመጣውን والله ምን ህክመቲ ተዓ አይዋ አብዛኛ ጊዜ ደግሞ በደረሶች ላይ እኔ አብዛኛ ጊዜ የምቆጣቸው ኪታብ ካላመጡ ነው ደርስም ቢቀሩም ደግሞ አልቆጣቸውም ኪታብ ከአይዋ ይዞ ካልመጡ እያላቸው ግን እቆጣለሁ እም ናሱ ተገቢና عذرون تناجر المهم خير الله أدري يلا ايش أخبرني عن الإيمان سلا إيمان نجرني عليهم سلا إيمان أسر استي إيمان من النو إيمان هل هو تصديق من النو قول من تناجر من دي عند أهل السنة والجماعة قول وعمل بال إيوه، بالأركان أو بالجواري واعتقاد بالقلب ما تقول ايه هذا هو مذهب عند اهل السنه والجماعه لولا دمو جن ايمان دمو يزيد بالطاعه وينقص بالمعصيه ثم التوز እዚህ ላይ አንዳንዱ ደግሞ ቀውሉን ብልሳን ያጠፋሉ እነሱ ደግሞ እንደ ሙርጂአዎቹ አመሉን ቢልአርካንና ኢዕቲቃዱን ቢልቀልብ ካልከው ይበቃል ከላ ስላሉ እነሱ ሙርጂአዎቹ ባሰራ እነዚህ ደግሞ ባትሰራ ምንም ችግር የለም ኢትቃድ አላህ ማሩኑን ካወቀው በስራ ከሰራው ስራም ካላመጣውም ምንም ችግር ይላሉ። ኢማን አቡ ጃህልም ደግሞ ኢማን ይላሉ እነዚህ ሰዎች። አቡ ጃህልም አይዋ ኢማን ነው የአላህ አንድነትን ስለሚያወቅ ሙእምን ነው ይላሉ። አልሙርጂያ ፍርቃ አለ አለዚነ ዩአኽሩነ አልዓመል አን ኢማን በለው አለዚነ ሰዎች እነዚህ ሙርጂያ ተብለው የሚጠሩ ስራውን ከኢማን ደግሞ ወደ ኋላ የሚያስቀሩት ማለት እኮ ነው። طيب እሺ እዚህ ጋር እሺ ቃል አልኢማኑ ነብዩ ምን ብሎ እኮ ነው አሁን ይሄ እኛ አሁን ቅድም ያኛው ኢማኑ ታሪፉ እንደ አህለ ሱና ወል ጀማዓ ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም በምንድን ነው የተረጎሙት? ኢማን ማለት ምንድን ነው ያሉት? አንቱ ምን ቢላህ በአላህ ማመን ነው። ወመላኢከቲሂ ቢአስማኢሂ ወሲፋቲሂ ወቢሩቡብየቲሂ ወኡሉሂየቲሂ ይሄን ነው አላህ እንዳለው ሰጭና ጎጂ መሆኑን ዋድህ ነው። አስማ እንዳለው ሰሚዕና በሲር እንደሆነው ዋድህ ነው። ኢላ አኺር ወኡሉሂየቲሂ ያለ እሱ በስተቀር ደግሞ የምናመልከው አላማ ኑሩን ኢማን ቢላህ ከተባሉ እነዚህን ሁሉ ነው። طيب እሺ ወመላኢከቲሂ وملائكته ናም وكتبه እሺ ያላ እሺ ورسله واليوم الآخر واليوم الآخر እሺ وتؤمن بالقدر خيره أيوة وملائكته وشره. وكتبه الكتب الأربعة እነዚህ ደግሞ አላህ እንዳወረደው ማለት እኮ ነው። والفرقان على محمد صلى الله عليه وسلم والإنجيل على إيه؟ على من؟ على عيسى والتوراة على موسى والزبور على داود عليه السلام وصحف إبراهيم ሌሎች አሉ ኑስካዎች አሉ ለዋዕዝ ብቻ ሄዶ የሚያደርጉ ኑስካ ተብለው ይጠሩ አሉ ወፊ ምንድን ነው ቁርአን ምንድን ነው አለው ወፊ ኑስኸተ ምንድን ነው አለው ወፊ ኑስከተ ሁደን ወረማ ይሄ ኑስከ ማለት ዝም ብሎ ለህዝቡን ለማምከር ከመጥፎ ነገር እንዳይሰሩ ለእያንዳንድ አንቢያዎቹ የሚሰጡ አሉ እነስ- እነዛ ግን አልተቆጠሩም ሰሂህ አይደለም ይላሉ አንዳንድ ዑለማዎቹም بالنزي ما منه طيب الشين واليوم ورسله أولو العزم ما تكونوا منهم من كان نبيا ورسلا عند نوح عليه السلام نبينا رسوله هنا ما تكونوا طيب ومنهم من كان نبي بشان صالح النهود ما تكونوا ذو الكفل شعيب النزي من النزا طيب الشين واليوم الآخر ترى شوقا ما تكونوا إيش وتؤمن بالقدر وتؤمن بالقدر بقدر ما منه ፈኩና ላቡዳ ይሄ ቀደሩ ሱብሃንአላህ መለም ዩእምን ቢልቀደር ፈወ ካፍር ነው። ትክክለኛ ካፍር ነው። የአላህ ውሳኔው ወልቀደር ቀድ የኩን ዮሚ ቀናዊ እንትና አለው ቀደር አለው። በቀን የሚከሰት የሳምንቱ አለው፣ የወራዊ አለው፣ ቀደር አልሐውሊ አለው። ይሄ ክታብ ፈተል መጂድ ይገልጻል እነዚህን ሰው እነዚህን ነገር አመት አላህ ደግሞ በአመት የአላህ የወሰነ ነገር አለው። በወራዊ የሚከሰቱ ነገሮች አሉ፣ በሳምንት የሚከሰቱ አሉ። هذا كله لا بد أن تأمن سواء كان خيرا ጥሩም ይሁን ዛሬ ከተዋሳ ተነስተ እዚህ ማማር ከዩኒቨርሲቲ ወጥተ እዚህ ማማር ቀደረ አላሁ አይደን ወሸር አላህ አደርጎ ምሳሌ በሸር እናደርግም እም ሰው ደግሞ ስለሚጠላ ጥሩ አለ <laughs> ላቡደ ሰውየው መናም አየውና ህልም አየውና ምንድነው ይህ የሬሳ አልጋ የለም እንዴ ሬሳ ምንድን ነው? ቃሬዛም በአማርኛ ቃሬዛ እንደዛ ነው። ቃሬዛም ይሄን አየውና በህልም ማታው በዛ ላይ ተኝቶ ሲታጠብ አየው። አየና ለዓለሙ ተናገረው። ስናገር ልትሞት ነው አለው። አላ አላየም አለው። እሺ እሺ በጥሩ አለ ማህና እንደዛ እሺ ይላ እሺ ወሸርሂ ጥሩ አይደለም። ቀድ የኩን ደግሞ ማውደቁም ደግሞ ሸር ነው። نعم አላህ ነው የቀደረው። እየተማርክ ደግሞ ዳህና መጥተህ መጨረሻ ላይ ማውደቅም አላህ ነው የፈለላ። على كل ሸሩ ዑለማዎቹ ምን ያሉ ولا يرد القضاء إلا الدعاء የሚሉ نعم። ይሄ ሀዲሱ ሀዲስ ነው። አንዳንድ መሻይኮቹ ደግሞ طعن ያደርጋሉ፣ ይወጋሉ። على كل ዱዓ ሰውየው በሚያበዛ ቁጥር ሸሩ ደግሞ ከቀደሩ ደግሞ እየቀለለ ይመጣል። እም ላለሙን ክንቁጭ ብለው ሳውቅ ሐዋሳ ውስጥ እየሄደ እያለው በባጃጅ ይመታል ይገጫል هذا هو شر ነው አላህ የፈለገው ወላኪን በሰውየው አመለካከት ሸር ይመስላል እንጂ በአላህ ግን ለሰውየው ኸይር ታስበው ነው إذا أراد الله لعبده خيرا ابتلاه الأجل عقوبته في الدنيا أو ابتلاه الله الله لباريا ጥሩ ከፈለገው አይወ ይቀጠዋል ለአላህ ግን ያኛው በሰውየው ግን ሸር የሚለው በሰውየው እይታ እንደዚህ ሲያየው ሸር ይመስላል፣ ለአላህ ግን ኸይር ነው። ለዓለሁ ሙምኪን ወንጀል ካለው ከፍ ለማድረግ ዋድህ ነው። ከሌለው ግን ጀነት ውስጥ ከስዲቅና ሹሃዳዎች ጋር እንዲነሳ አላህ ለማድረግ ነው የፈለገው። ወላኪን ለው ቂለ ለከ አንተ ሙተዘውጅ ነው አግብተሃል እ አግብተሃል ማ እኛ እክላላን ነው አብሽር ኢንሻአላህ ከምስት ጋር ትፋታለህ قدر الله زواجم الله كسوا قال عند التقابة الله نفلقوا عند التفاتم دمو يفلقوا رحمنا وهذا هو من الشرنا قن دمو الله إهنم لمن نفلقوا لا ألا ممكن كسوا قال متنور كوني يوني بلا دمو يبلت دمو بلا أنت نسلم منا لو أظهر الله إيه أمور الغيب نعلم دي عند الزام متودوا أم متافق راسي دمو ستفاتا كسوا ستفاتا دسلوا إلى عندي ደስ አይለም አትናገሩም እንዴ? ደስ አይልም አይልም ያኪ ነገር ግን ከሷ ጋር የምትቆይ ከሆነ ወአለይኩም ሰላም የሆነ ነገር ይገጥማል። ወይም ደግሞ እሷን አንተን ትገላለች፣ ወይም ደግሞ ለአንተ የምትወልደው በመካከላቸው የሚገኘው መጥፎ ልጅ ነው። ወይም ደግሞ ርዝቅ አታገኝም ደግሞ ከሷ ጋር የምትቆይ ከሆነ الله أراد خيرا لك عسى وعسى أن تكرهوا شيئا وهو خير لكم وعسى أن تحبوا شيئا وهو شر لكم እናንተ ሐቂቅ ነው ደግሞ አንዲት ነገር ደግሞ ልትወዱ ደግሞ እይዋ ኸይር ይመስላችኋል ግን ሸር ነው ውስጡ አንዳንድ ነገሩ ደግሞ ትጠራላችሁ ደግሞ የበለጠው እዛ ውስጥ አለው ደግሞ ኸይር ነው ያለ على كل አላህ ኸይር አላህ ያሳየን የምንፈልገው አንዳንድ ለማዎቹ ደግሞ በተለይም ደግሞ ከኸይሩ በሸር ተስዲቅ ማድረጉ ይገባል አሉ ለማዎቹ። ተግሊብ ጃንብ ሸር ደግሞ በተለይም ቀደር ከሚመጣው ከቀደር ጋር ተያይዞ የሚመጣው በተለይም ሸሩን ያኛው መረጋገጥ አለበት። የሸሩን የላ እሺ ወፊል ቁርአን ውስጥ ያለው ከዚህ ጋር የሚመሳሰል እሺ ከመልካም ነገር ደግሞ አይቆጠርም። ደግሞ አንትወሉ ውጁሀኩም ፊታችሁን ደግሞ ስታዞሩት ወደ ደግሞ አይዋ ከመልካም ነገር አይቆጠርም። ደግሞ ፊታችሁም ወደ ምስራቅና ወደ ምዕራብ ስታዞሩ ይሄ ከመልካም ነገር አይቆጠርም። ወላኪን አልቢራ ብር ማለት አይዋ ሹፍ አረቦቹ በዛን ሰዓት ደግሞ ካዕባ ውስጥ ሆኖ ፊታቸውን ደግሞ ወደዛ አዞሮ ነው የሚሰግዱት። አንዴ ወደ ታች واضح ነው هذه النزول آية للأهل المكي أيوة ليس ወደዚህ ምስራቃዊም ደግሞ ሆናችሁም ብትሰግዱ አዞራችሁም ብትሰግዱ ወደ ምዕራብም ደግሞ ዞራችሁም ብትሰግዱ ምንም ይሄ ከኢማን አይቆጠርም ወይም ከመልካ ነገር አይቆጠርም። ኢማን ተብሎ ማለት ምንድነው? ወላኪነል ብራ ወላኪን መልካም ማለት በጎ ነገር ማለት ደግሞ በአላህ ማመን ነው። በአላህ ቢዋህዳኒየት ኢላህ ተዓላ ወልየውሚል በመጨረሻ ቀን እሺ በመላእክቶቹ ማኖራቸውን ወልኪታቢ በክታብም ደግሞ አራቱ ክታቦቹም ከአላህ ዘንድ ማውረዳቸውን ወነብይና አንቢያዎቹም እንዳሉ ማመንም ነው እንጂ ፊትህን ወደዛ ዞርክ ወደዚያ ዞርክ። ይሄ ምንድን ነው? ሊለዚ ካን ሙሳፊር ሆኖ በተለይም ጫካ ውስጥ የሚጓዘው ሰዓት ደግሞ የደረሰበት ይላሉ አንዳንድ ለማዎቹ ላ ሀዚል አያ በቁረሾች ላይ ነው ወረደችው አለው። እነዛ ያለው እነሱ እኮ ነው መካ ውስጥ ሆነው ፊታቸውን አንዴ ወደ ምስራቅ አንዴ ወደ ምዕራብ ነው። ይሄ ከመልካም ነገር አይቆጠርም ይላል አላህ። ወደ ምስራቅ ሆናችሁም ብታዞሩ ብትሰግዱም፣ ወደዚህ ምዕራብ ሆናችሁም ደግሞ ያዞራችሁም ብትሰግዱ ይሄ ከመልካም ነገር አይቆጠርላችሁም። ኢማን ተብሎ ማለት አንቱ ሰድቅ አላህ አላህ ማኖሩን ኪታብ ማኖሩን አንቢያዎች ማኖሩን ኢማን ተብሎ የሚጠራ ይሄ ነው ይላል። ዋድህ ነው ያ ኢኽዋን ዋድህ ያ ኢኽዋን ليس بواضح طيب ايش و- وفي قوله تعالى امم آمن الرسول بما هذه الآية هي آية الدواء ይላሉ አንዳንድ ዑለማዎቹ አይዋ ለጤና የምታደርገው ጤና የምትሰጥ አያ ይላሉ አንዳንድ ዑለማዎቹ ስለ ጤና የምትና ከጅን ደግሞ የምትጠብቅ አይዋ آمن الرسول آخر سورة البقرة كالله لا إله إلا الله ጋር ከአተል ኩርሲ ጋር የተያያዘችው ማለት ነው ጤና ሰውን የምታደርግ ይላሉ ላዎቹ አንዳንድ ዑለማዎቹ ጤና የምታደርግ ወይም ደግሞ የጤንነት አያ ይላሉ واضح ነው يا اخوان طيب እሺ آمن الرسول بما ረሱሉ አም- አምኗል እሺ አምኗል ረሱሉ ይሄ ነው ሙሐመድ ማለት እኮ ነው ቢማ ኡንዝለ ኢለይሂ ሙሐመድ ነው ኺጣቡ من ንግግሩ ربه ለነቢዩ ሰለላሁ ዐለይሂ ወሰለም አይወ ቢማ ኡንዝለ ኢለይሂ ወደ እሱ በወረደው አምኗል ወልሙእሚኑ ሙእሚኖቹን ደግሞ ሰሃቦቻቸውም አምኗል እሺ ሰሃቦቹም ደግሞ አምናለ ቦይ እሺ ሁሉም ከአላህ እኮ ነው ዋضح ነው ሁሉን አመነ ቢላሂ ሁሉም በአላህ ነው ያመነው ቢወህዳንየት ላህ እሺ ወመላኢከትህ እሺ ወኩቱብህ ወሩሱልህ ላኑፈርቁ በለው ኢሳ የእስራኤሎች ናቸው አንቢያ በኒ እስራኤል ነው ሙሳም እንደዛ ነው ሙሐመድ የአረብ ነው እንደዚህ ማለት አይዋ መላያት አይዋ አላይትን ደግሞ መያዝ የለብንም ማለቱን ላኑፈርቁ አናለያያቸውም በይነ አህድን በማንኛም ደግሞ ርሱሎቹ ደግሞ ኑህ ኡሉል አዝም እንደሆነ ማመን ነው። ነብይና ረሱል ነው። ኢብራሂም ደግሞ ነብይና ረሱል ማሆኑን፣ ሙሳ ደግሞ ነብይና ረሱል ማሆኑን፣ ዒሳም እንደዛ ሙሐመድም ላኑፈርቁ አንዳቸውም ከአንዳቸው አናበልጥም። ነገር ግን የሚበላልጡበት ደረጃ አላቸው። ግን ላኪን ላነቁሉ ሙሐመድ ሐቀና ወሙሳ ሐቀ እስራኤል አንልም። ዋድህ ነው ያ ጠይብ እሺ وقالوا سمعنا وأطعنا ايوه وقالوا ما انزل ما انزلت الينا من خير በሎ እዛ ላይ ወደኛ ያወረድከው ሸርም ሆነ ኸይርም ሆነ ተቀብለናል። ሰሚና ወላ ኑጢዑከ የምንለው ሰዎች አይደለንም። ሰምተናል የምትለው ነገር ግን ነገር ግን እሺ አንለም የሚመል ሰዎች አይደለንም። ሰሚና ወአጣና ቃል አብዱላህ ብን ረዋሃ ነቢዩ ስ ሰለም ኹጥባ እያደረጉ ባላችሁበት ቁጭ በሉ አሉ። ኹጥባ እያደረጉ እያሉ አብዱላህ ብን ረዋሃ ረዲየላሁ አንሁ እችኛን እችኛን እዩ ንግግራቸውን ሰመና እዛው ልክ ሰፊ ውስጥ ሳይገባ በዛ ቁጭ አለው። ይሄንን ለሳቸው ተነገሩት ማለት እኮ ነው። ዛደከ አላሁ ጣዓተን ሊላህ ሰለላሁ ዐለይሂ ወሰለም ብሎ ሰለላሁ ዐለይሂ ወሰለም አላህ ደግሞ አላህና ረሱሉን ደግሞ እሽ የሚል አላህ አድርጋለሁና ዱዓ አደረጉለት ማለት እኮ ነው። إذن طاعة الله በምንድን ነው? አልአምሩ ቢልማዕሩፍ ወነህን ልሙንከር ነው። ይሄ አላህን እሺ ብለን ማለት አልአምሩ ቢልማዕሩፍ ወነህን ልሙንከሩ ወደ ጥሩ ነገር ማዘዝ ከመጥፎ ነገር መከላከል ማለት ነው። አይዋ ጣዓቱላህ ማለት አንተተቂ አላህ ማፍራት አለብህ። አላህ ማፍራት አለብህ። ፍራቻ ምንድን ነው ያልነው ባለፈው እጃቸውን አውጡና ነገር ነው እስቲ ፍራቻ ማለት ምንድን ነው? ብዙ ለማዎቹ ደግሞ ፈስሯል። ወራጅው ትክክለኛ የቱን ነው እስቲ ከነዛው አይዋ አላህ ላያገኘህ ነው እሱ የከለከለ ነገር እ አላህ እንዳፈራ ያክ በፈለከው ቋንቋ በአማርኛ ተና አብሽር አማርኛውን አላህ ላያገኘህ ነው እሱ የከለከለህ ቦታ አይዋ አላህ ላያጣህ ነው እሱ ያዘዘህ ቦታ بارك الله لك أليس كذلك طيب ليلى ما له والقناعة الاستيوة الخوف من الجليل والقناعة بالقليل والاستعداد ليوم الرحيل والإيمان بأي والأمل بالتنزيل إيه علي بن أبي طالب تعريفنا نقرقن علماء الأمر بالمعروف والنهي عن المنكر راسه هي تقوى إلى على كل طيب يلا إيشي قولوا آمنا بالله وما بلوا. أنزل إلينا በአላህ አምነናል በሉ ወማ ኡንዚለ ኢለይና ወደ እናንተ በወረደው ነገር አምነናል በሉ። ወደ ኢብራሂም ደግሞ አምነናል አንበሉ። እሺ እሺ እሺ የልጅ ልጅን በነሱ በልጅ ልጅ ላይ ወረደው አምነናል በሉ። አህፋድ ይላሉ በአረብኛ አህፋድ የልጅ ልጅ ማለት እኮ ነው። እሺ ወማ ኡቲየ ሙሳ ሙሳም ደግሞ የተሰጣው ምንድነው? ተውራት ነው አይደል? እ አይ አለይሰ ከዛሊክ ጠይብ። እሺ ኑስካም አለው ደግሞ ሱሑፍም አለው ወረቀቶች የምክር ወረቀቶችም ደግሞ ሱሑፍ ኢብራሂም እሺ እሺ ወማ ኡቲየ ነቢዩን ሌሎቹ ነቢዮቹም በተሰጡ ነገር ደግሞ አምነናል በሉ እሺ ከጌታቸው የመጠላቸው ማለት ነው በራሳቸው ነገር አይናገሩም ላኑፈርቁ በይነ በመካከላቸው ደግሞ አንለያቸውም በምን ይሄ የአንቢያ በኒ እስራኤል ነው ይሄ የአረብ ነው ይሄ የአጀም ነው ይሄ የኦሮሞ ነው የአማራ አላህ ያውቃል። ይህንን ቋንቋ አረብኛን እንደዚህ ቁርአን የመሰለውን በኦሮምኛ ቢያወርድህ لاختلفوا فيه ማንም የሚቀበል ሰው የለም። እንዲህ የሚመስል <laughs> ሱብሃንአላህ ፈሲ ጥሩ የነበረውን አረብኛ ቋንቋ በአማርኛ ቢወርድ لا أحد يقبل። ምን ولو نزلناه ይላል አላህ እያወቀው ይሄንን ቁርአን ብናወርድ ኑሮ እ ለቃሉ ለዩ አላ ለቃሉ ለውላ ፉስለት ለውላ ቡይነት በሌላ ቋንቋ በአረብኛ ደግሞ ባናወርድ ኑሮ በሌላ ቋንቋ ብናወርድ ኑሮ ለውላ ፉስለት ለምን በደንብ ገለጽ- ገለጻ አይደረግም ይፋ ለምን አይደረግም ይላሉ በሌላ ቦ አይዋ አላህ ደግሞ አውቆ በአረብኛ ቋንቋ ነው የረደ ሱብሃንአላህ بلغة عربي فصيح ነው نعم أمان س- አሁን ለው عددت الآن በአረብኛ በተፍሲር ላይ የቁርአን ትርጉም ደግሞ ብትቆጥረው ምን ሙንዙ ደግሞ ቁርአን ከወረደ በኋላው ኢላ የውሚና ሀዛ በተለያዩ ቋንቋ ተተርጎማል። ወ- አጃኢቡ ግን የቁርአኑ ድንቅ ግን አያልቅም። ሱብሃንአላህ የሌላ ቋንቋ ግን እንደዛ አይደለም። ጠይበላ ለዚህ እኮ ነው አንዳንድ ዑለማዎቹ አንዳንድ ዑለማዎቹ ለዚህ እኮ ነው አረብኛ ቋንቋ ከሌላ ደግሞ እንደ ሌላ ቋንቋ አይደለም ኢህትራም አለው ይላሉ። አንዳንድ ዑለማዎቹ ደግሞ በሽንት ቤትም ደግሞ አረብኛ ቋንቋ ያለበትን ይዞ ማግባት አይቻልም ይላሉ። ሰደቁ ትክክል ነው። ለምን ቁርአኑ በዛ ፊደል ስለተጻፈው ነው። የላ እሺ ونحن له مسلمون طيب ونحن مستسلمون በለው ሙስተስሊሙን ሙንቃዱን የምንከተል ሰው ነን። ሙንቃዱን በለው ሙስተ ሙስሊሙን ማለት ሙስተስሊሙን የምንከታተል የምንከተል ሰው ነን። አይዋ ወደ ኋላ የምንል አይደለም። ሙስሊሙ አይደለም። ይሄ እኛ ሙስሊሞች ነን አይደለም። ማና ማን ማን አህመድ መስሙካ اسمع እስማኤል ወናህኑ ለሁ ሙስተስሊሙን በለው ሙስተስሊሙን ማ ሙንቃዱን የምንከተል ሰው ነን እኛ طيب እሺ فيجب الإيمان فيجب بالملائكة علي فيجب كلهم- نحن على- በእኛ ላይ ግዴታ ነው አልኢማኑ ማመን بالملائكة كلهم ኩልህም በለው من سمى الله منهم الله يتكسلن يسيم لنا ومن لم يسمى لن يالقلس لنا شيء والملائكة ملائكة مالتي جمع ملك الشي مفرد نتألاو ملك الشي وهم عالم من عالم الغيب من من عالم الغيب من عالم الغيب عالم الغيب من عالم الغيب وهم الناس عالم عالم ناتشو يونيفرسال تلوت من دنو هي عالمه؟ ايش يونيفرسال من؟ ዩኒቨርስ ነው። ጠይብ እሺ፣ ምን ዓለም አልገይብ ከማይታዩ ነገር ነው። ለው አዝሀር አላህ ደግሞ አውቆ ነው ገይብ የደበቀው። ጠይብ እሺ፣ ቀብር ውስጥ ሰው ከሞተ በኋላ ኢማ ኢለል ጀና ወኢማ ኢለል ናር እንዴ? ኢማ የተነዓም ወይም ደስታ ወይም ደግሞ ይሰቃያል አይደለም እንዴ? አላህ ይህንን ደግሞ ሰውየው ደግሞ መሰቃያቱና መደሰቱን አላህ ደግሞ ሰው በዛ በቀብር በሚያልፈው ቁጥር ደግሞ ከሰማው ኢማኑ እየቀነሰ ይመጣል። ወንድም አሁን አላህ አድርግና ይሞታል፣ እዚህ ዩኒቨርሲቲ ውስጥ ይሞታል። ቀብር እሱን ለማዘየር ከርከው ማን ኢብራሂም ወይም ተውፊቅ ይላል። አብሽር እንሻ ተውፊቅ አትሞት አብሽር። እንዴት ነው እየተሰቃየ ነው ያኪ ምን ሰርተ ነው እንደዚህ ሌላ ቀንም እንደዛ ይላል። ሌላ ቀንም እንደዛ ይላል። ኢማን እየቀነሰ ይመጣል። አላህ አውቆ ነው ይሄን ነገር የደበቀው። ለው አና እኛ ጋር ያሉት ነው መላእክቶቹ ለእያንዳንድ ሰው ደግሞ አትድና ረቂብ አለው ናም እነዚህ መላእክቶቹን ብናየው ሰው ደግሞ ይሄንን ያህል ደግሞ አላህ ለምን ጀነትና አዛብን ማፍጠሩ ደግሞ ብላሽ ይሆናል። በዛን ሰዓት ጥሩ አይደለም። ኸይርና ሸሩን ደግሞ በዛን ሰዓት ሰው አይሰራም። ገይብ አውቆ ነው የደበቀ አላህ ገይብ ማለት ዓሊሙል ገይቢ ወሸሃዳ ከኛ የራቀውና እኛ ፊት ለፊት ያለውን ደግሞ የሚያቆማት እኮ ነው። አውቆ ነው የደበቀ አላህ። የላ እሺ፣ خلقهم الله من አላህ النور. እነሱን ፈጥሯል። ምን ኑር ከኑር ነው የፈጠረው። وأما الجن ፈላሁ ኸለቀሁም الله خلقهم ምን ናር النار. ከእሳት ነው የፈጠራቸው። وأما እነዛን الجن መላእክቶቹን ከብርሃን ነው። ናም አመና እም እንዴት እንደፈጠረው خلاص በነስ ነው የመጣው። ከብርሃን ናቸው የተፈጠሩት። ለይሰ ውስጥ ገብተን ደግሞ የማይሆን ነገር ማለት اللبنم يلا إيشي آه، وأما الإنسان إيشي فإنه خلقه من طين وأما الإنس فإنه فإن خلقه من طين فإنه خلقهم نو زلاي خطأنه فإن خلقهم من طين ثلا فإنه خلقهم من طين بلو فإنه بلو زلا فإنه خلقهم من طين فإنه آه بلو زلاي خطأ مطبع المصرية فإن خلقهم يتوقعنا فإن خلقهم أيوة نعم نعم يا كذا نعم. نعم بارك الله فإن فإنه እንደዚህም دمو ያስላል نعم فإنه خلقهم ያስኬዳል نعم እዚህ ላይ ለካሉ انا لا يوم فإن خلقهم بارك الله فيك ايوه خلقهم لنا خلقهم يتلينوا إيه مصدرنا خلقهم فمفترات شو من طين كجقانو نشي ثم من ماء كذا من ماء مهين قلل كالو وهانو يشي كم يستلا وهانو ماهين نمو قال يالوم مهين ويم كم يستلا ولو يا رب كون أكون قد كون نعم من ماء مهين مالت من ماء سحيق كما تفوها ما تكونو مني ما تكون وفي قراءة من ماء دافق أيوة عندي بمل أيوة እንዲህ በሚል አይዋ አይዋ ናቱ ነው በ እ ምን አይዋ እንደዛ ነው። አማርኛ ወደ ሀገር ቤት ወደ ሰሜን ሄዳ እሺ طيب مما إن دافق أي ما من متدفق متفاوت إلى آخر امم يلا እሺ كما ذكر الله سبحانه وتعالى ذلك አይዋ فالإيمان بالملائكة ፊል ኪታብ ወሱና ማለት እኮ ነው። እነሱን ደግሞ ከብርሃን መላይኮቹ መሆናቸው ጅን ደግሞ ከእሳት መሆናቸውን፣ በኒ አደም ከጢን መሆናቸውን፣ ከጭቃ መሆናቸውን አላህ በቁርአን እና በሌላውም ተናግሯል ማለት እኮ ነው። እሺ ፈልኢማኑ ቢልመላኢከቲ ኩልህም በሁሉም ማመን ነው። መን ሹፍ ይሄ ከካሴት ደግሞ ተቀዳው ከዚህ ማወቅ አለብህ። ሹፍ ባለፈውም ብያለሁ፣ ዋድህ ነው። ከካሴት ነው እዚህ ላይ ምንድን ነው ምን ወቅት ለአክር ፊ ذات القرآن الكريم በአንዳንድ ጊዜ ጊዜ ካገኘው አንዳንዴ ሙሐደራ እያረኩኝ ነው ኪታብ መሆኑን አልፈለኩም ይላሉ ሼኩ እም ነገር ግን አላህ ነው የቀደረልኝ ኪታብ እንደሆነ አልፈለኩም እኔ ዝም ብዬ ሙሐደራ ትምህርታዊ መግለጫ በሚሰጠው ቁጥር ነው ደግሞ እንደዚህ ሆነ በካካሴት ነው ወደዚህ እንትን አለው እሺ ለዛ እኮ ነው አሁን ቅድሞ ኩልም መን ሰመላሁ ምንሁም በመጀመሪያ ብለዋል አሁን ደግሞ አሁንም እዚህ ላይ አለው እሺ ومن يلا. لم يسمي نؤمن بهم جميعا አላህ ደግሞ አልጠቀሰውም ደግሞ እናምናለን በሁሉም አማ መን ዩእሚኑ أما- ቢባዕድህም أما من يؤمن ببعضهم ወየክፍሩ ቢባዕድህም ፈሁወ ካፊር ነው ብለው فهو كافر በኢሳ بجميع- አምኖ በሙሐመድ የሚያምነው ከትክክልና ትክክለኛ ካፍር ነው ሙሉ ማለት እኮ ነው ያዘን ቢላህ እም طيب እሺ قال تعالى فهو كافر بالجميع በሁሉም ደግሞ በአንድ ሰው አምኖ ሌላውን የተወው በሁ- በሁሉ እንዳላመነ ነው በሁሉ እንዳላመነ ይቆጠራል እሺ قال تعالى قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين وبشرى للمؤمنين من كان عدوا للإشي قل بل يا محمد من كان عدوا لجبريل أيوة من كان ينبروا لجبريل طلعت يميهون أيوة بجبريل ما منوا ما تكونوا الذين قالوا أيوة በኒ ኑህ በኒ ሎጥ እሱ እኮ ነው ወደ ቀትር አካባቢ እነሱን ይዘው ወደ ላይ ዳመናው ትንሽ በላይ በኩል አድርጎ ነበር በነሱ በኩል ከከተማ ውጪ ይላል ሙፈስሮቹ ከከተማ ውጪ እነሱን ሊያጠፋቸው ከተማ ውጪ ዳመና አደረገው እንደ ገጠር አካባቢ ከተማ ውስጥ ግን ሙቀት ምናምን አይዋ አደረገበት ሰዎቹ ደግሞ ዳመና ያለበት ቦታ እንላለን አሉና ከተማ ወጡ አንዳንድ የቀሩ ሰዎች በስተቀር ማለት እኮ ነው አላህ ያልቀደረላቸው በስተቀር እዛ እንደገቡ ፈዘሀበ ቢህም መሬቷን ይዞ ተነሳውም ፈቀለበሁም ፈጀዐልና አሊሃ ሳፊለሃ እላ የነበረቿን ስራ አደረግናው እዛ ደግሞ የጀሃነም ድንጋ አዘነበንበት በነሱ ላይ ይላል ኢዘን ጅብሪልን ደግሞ የሚጠሉ አሉ ናም ሁዋ ማእሙር ነው ማእሙር ነው ጠይብ ማእሙር ታዟል ፈኢነሁ ጅብሪሉ ነዘለሁ አላ ቀይሽ አላህ ነው ያወረደ ባንተ ላ ቀልቢካ ባንተ ልብ ላይ እንደወርድ እሺ በአላህ ደግሞ ፍቃድ ማለት እኮ ነው ዝም ብሎ አልመጣውም ጃ ኢለ መርየመ ቢኢዝኒላህ አዘ ወጀላ ማንም ሰው አልነከኝም እንዴት ወንድም አይቼ አላውቅም ወንዴ ወደ እኔ ትመጣለህ አለች አለችው ቃለ እነማ አነ ረሱሉ ረቢክ ሊአህበለኪ እኔ የአላህ ታዛዥ ነኝ ማጃ ቢዝኒሂ ዝም ብሎ ደግሞ አንዲት ቦታ አይሄድም ያላ ፍቃድ በስተቀር ሱብሃንአላህ ማጃ ኢለይሃ በሌላ ቀን ደግሞ እሷን መጥቶ አልጠየቃትም ለይሰ ከበሸሪን ታውቁ ባለቤት ናት ባለቤቴ ናት ማነ ስምህ ስራጅ ነው መሐመድ ናስር እኮ ነው ያዘን ብላ እንደዛ የሚያደርጉ አላህ አላህ እንደዛ ያደርገው ተምኪን ወይም ደግሞ የኔ ባለቤት ታውቆ ስልክም አንቺ የራስህን የራስህን ስልክ ስጥ ለስራ እሱ ለአለ እንደዚህ የምለው በሸሪዓ ደግሞ ሐራም መሆኑን አላወቀም። አንድ በል ሁለተኛ ደግሞ ተመልሶ ይሄ ሸር በእሷ ላይ እንደሚያስብ አያውቅም። አብስር ለምሳሌ ያህል ነው እንጂ አብስር እንደዛ ነገር አላህ አድርገ። ሌላ ቀን ሰላም አለይኩም እንዴት ነሽ? ተምኪን አለ ማመና ስራ አለው ማ ማ ልበል አይ ባለፈው አላስታውቅንም እንደ ተምኪን አ እንዴት ነው ሰላም ከላስ ثم سلام فكلام فموعد فلقاء بلو ፈሊቃኡ ኢያዘን ቢላህ ኺያና የለም በኒ አደም ዘንድ ነው አድሎ እንጂ በመላእክቶች ዘንድ የለም ክደት ማለት እኮ ነው በኒ አደም ዘንድ አለው እንጂ ወለይሰ እንደ አልመላኢካ እሺ ሙሰድቀን ያ አይዋ አረጋግጦ ማለት እኮ ነው ቢማ በይነ የደይ የፊት ለፊቱን ያለው ደግሞ ቂያማ ይሁን አይዋ አላህ የተናገረውን ሁሉ ደግሞ የሚያረጋግጥ ወሁደን ወቡሽራ ሊማ በይነ የደይ በይነ ሰዓ ማለት እኮ ነው ቂያማ እንዳለች ማለት እኮ ነው ሊማ በይነ የደይ የምለው አልቂያማ በለው ወሁደን ወደ ቀና ነገር የሚመራ ነው ወቡሽራ ሊልሙእሚኒን ለሙእሚኖቹ ደግሞ አብሳሪ ነው ማ عندك كتاب يا اخي ما في كتاب አልገዛም ውድ ነው ያለው ስንት ነው 130 ሱብሃንአላህ እም? አላህ ይግዛልህ እ? እንደዛ ማለት ጥሩ ነው ጥሩ ነው አላህ ያመቻችልህ የሚገዛልህ ሰው እንበለው ወይ አንተን ራስህ የትኛ ነው ትክክለኛ አማርኛ ቃል እ አዎ ራሱ ግዘመን ችግር ነው። አዎ የለም ያመቻችን አላህ ወጥቶ እንደዚህም አላህ ግዘልህ ማለት ወጥቶ አይገዛም፣ ወርዶ አይገዛም። ነገር ግን የሚገዛለት ወይም እሱን አድርጋል እንጂ አይኳን ማዕሩፍ ነው። መንካነ አድወን ሊላሂ እሺ መን ካነ የሆነው ደግሞ ለአላህና ለመላይካ ጠላት የሆነ በሩሱልም ደግሞ ጅብሪል ሆነው አንደኛ ለአላህ ጠላት ሆነ የአላህን ነገር አእምሮቹን ትእዛዙን አይቀበልም ሌላ ደግሞ መላይኮቹን ደግሞ መላይኮቹን ደግሞ ጠላት ሆንባቸዋል ማለት እኮ ነው መላይ በመላይኮቹን አያምንም ወይም በግማሾቹ በጅብሪል አምኖ ሚካኤል በሚካኤል አያምንም ወይም በርሱል ደግሞ ግማሾቻቸውን እያመነ ግማሾቻቸውን ይጠላል። ወጅብሪል በለው ወጅብሪል ወሚካኤል ሚካኤል ምንድን ነው ስራው? እጃቸውን አውጡና ንገሩኝ እስቲ። ሚካኤል ምንድን ነው ስራው? እንዲህ አይደለም፣ እንደዚህ ወደ ላይ ነው። እንደዚህ እንትና እሺ እ እ ሙምታዝ ባረከላሁ ለክ እሺ አዝራፌል ይላሉ። አሁን አንዳንዴ አዚ ለፍዝ አሚያ ሀዲስ በሳሪስ አልመጣም። አዝራኤል ነው እንደዚህ ያደረገው ይላል። በእንትና አልመጣም በሐዲስ ملك الموت ይባላል እንጂ በእንትና አዲ ሉጋ አሚያ ነው። ዝም ብሎ አንዳንድ ታቢር ክታቦቹን የሚያበጁ ሰዎች ዝም ብሎ ይጽፋሉ። ما رأينا بنص አልመጣም ይላሉ። ቃለ ሼኹል አልባኒ አሚይ ነው ደግሞ ገጠሬ ወይም ደግሞ ምንም ዲን ስለ ዲን የሚያውቁ ሰው ነው እንደዛ የምናገረው ምን ያሉ ያው ዲን እያወቀ የለም በአረብኛ እየጻፈ የለም እሳቸው ደግሞ ስድባ- ስድባቸው ደግሞ የማይቻል ነው እሺ የላ فإن الله عدو عدو للكافرين ለያ ፈኢነላህ ጌታ ደግሞ ጠላት ነው ደግሞ ለከ- ለኩፋሮች ለካዲዎች በግማሾቻቸው ደግሞ አምኖ ግማሾቹን የሚጠሉት አይዋ ለነሱ ደግሞ አላህ ደግሞ አድው ነው እሺ فالذي يكفر بملك واحد من በአንድ መለክ ደግሞ ሹፍ ጅብሪል ደግሞ በ- ጅብሪል አልወድም በሱ አላምንም ማኖሩን አላውቅም ያለው ሰው كافر ካፍር ነው ቢጀሚል መላኢካ በሁሉም ማለት እኮ ነው فاليهود- كاليهود الذين فاليهود يقولون الذين جبريل يقولون عدو لنا. جبريل عدو لنا አይዋ እነማን ነው የሙሳው ነገ የሙሳ ህዝቦችን አይዋ ሁለቱን ጀበል ደግሞ ገለበጠ እንትናቱ ነው አይዋ እንዲጠፉ ያደረገባቸው እሱ ነው ይላሉ አልሙሂም ሁሉም ሰው እሱን ይጠላሉ በዛን ሰዓት የነበሩ ማለት እኮ ነው ላ ዩሂቡነሁ አሐቡ አም ላ ዩሂቡሁ አንድ ነው እሱ ችግር የለውም ወደዱም ጠሉ ከወደድ ለሱ ምንም ልናደርገው አንችልም ከጠላውም እንደዛ ነው ነገር ግን አምኑ ካለው ናም አመና መፈልፈል አያስፈልግም በሱ ማመን ምን ችግር አለው ማ እያ ምን ችግር አለው? ናም ካመንከው ናም ሰዋብ ታገኛለው። እምብ ካልከው ግን አዛብ ይከተላል። ይሄ የማይቀርልህ ነው። ሶስተኛ የለም። ለይሰ ሁናከ ሶስተኛ እንትን የለም። ካመንከው ማሻአላህ ካላመንኩ አዛብ ይከተላል። ሶስተኛ ነገር ደግሞ የሚከተል ነገር የለም። የላ እሺ ለው ካነ ለዚ ነዘለ ዐላ ሙሐመድን ገይረ ጅብሪል ባይሆንም ላአጣው በሙሐመድ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሳቸው ላይ ሹፍ ጅብሪል ባይሆን ሌላ መለኩ ደግሞ ወርዷል ብሎ ቁራ ወደኛ ቢያመጣ ኑሮ አላጣናው እሺ እንለዋለን። ላኪን ነዘለ አለይህ ጅብሪል ጅብሪል ደግሞ በሳቸው ላይ ወርዷል። ወሁ አዱውለ ወሁ አዱውና የኛ አዱውን እንደ ፈላኑኡምኑ ቢሂ በሷና ምንም እንደ የኛ ጠላት ነው እንደ በሷና ምንም እንደ እዚህ ላይ አልገባም። ላኪን ነዘለ አለይህ ጅብሪሉን በማ ላይ በሙሐመድ ላይ ዋض ነው የእኽዋን ላኪን ነገር ግን ነቢይ በጅብሪል ላይ ሹፍ ለው በነቢዩ ላይ ያልወረደው ደግሞ ጅብሪል ባይሆን ኑሮ ቁርአን ብነግረን ኑሮ በነቢዩ ላይ ጅብሪል አልወረደም ቁርአኑ ይዞ የመጣ ሌላ ሰው ነው ብሎ ቁርአን ብነግረን ኑሮ ሌላ መላክ ነው ይዞ የመጣ ነው እንጂ ጅብሪል አይደለም ብሎ ቁርአን ብነግረን ኑሮ ለአጣናሁ እሽ እንለዋለን። ግልጽ ነው እንዴ? لأن الله أطيع سلاله واضح ነው። ላኪን ነዘለ ዐለይህ ጅብሪሉን ጅብሪል ነገር ግን ጅብሪል በሙሐመድ ላይ ወርዷል። ወሁወ አድው ለና ፈላ ኑእኑ ቢሂ እኛ እሱ ለእኛ ጠላት ነው በእሱ አናምንም እንዴ? እንደ هذا مثل السؤال ነው ግን እንደዛ ነው የኛ አድው አይደለንም። ወሁወ አድውና እንላለን እንዴ? እሱ የኛ ጠላት ነው ብለን ፈላ ኑእምኑ ቢሂ በእሱ አናምንም እንዴ? ዳይ እዚህ ላይ ያለው እንትና ፋሶላን ቶ ፋሶላን እንዳትመለከት እዚህ ጥያቄው እንትና ቃለ እንትና ምንድነው ኩዌስ እንትና አላማ አላማቱ ሱአል ከዚህ ሐስፍ አድርጓል። መጥበዓ መስሪያ አብዛኛ ሌላው ጥሩ የትኛን እናንተ ጋር እስቲ ሸሩ ሱና ሁሉም አንድ ነው እናንተ ለዓለ هذا ይሄ ሱአል አምጥቷል እንደ አንተ እም በአንዳንድ መጥባዕት ልሂጃዝ ዳር ሰላም ሱአል አለው ሌላው እም ይኸው እዚህ ፊት ለፊት ቁል መን ካነ በለው فأنزل الله هذه الآية أنزل الله هذه الآية لكن نزل عليه جبريل على محمد وهو ينيا عدو ندي فلا نؤمن به እሱ የኛ አድው ነው በሱ አናምንም እንዴ አድው አንለም እናምናለን አድውም ቢሆን በሱ እናምናለን ሰው አድው ብሎ እሱም በቁጥርም ማለት ነው በአድው ብሎ እሱም በቁጥርም ምን የፈህሙ እጅ ተውፊቅ እንዴት ነው? እስቲ ያው ላ ላ ሹፍ ወደዛ እንዳትድ ላ ላ ተምሺ ያኪ የቁሉነ ጅብሪ አድው ይላሉ። ዋضህ ነው። አማርኛ ነው ወይስ ለእናንተ አልገባም? እ የቁሉነ ጅብሪል ይላሉ አድው ለና ይላሉ። ዋضህ ነው። لو كان الذي نزل على محمد غير جبريل لأطعناه በሙሐመድ ላይ ጅብሪል ባይሆን ኑሮ ሌላ መለክ ቢሆን ኑሮ እናምንበታለን ይላሉ واضح ነው هذا هو التعبير لا, لا تمشوا هنا የለም واضح ነው እዚህ ላይ هذا ይሄ ግልጽ ነው አይደለም واضح ነው طيب እሺ ላኪን ነዘለ ዐለይህ ጅብሪል ነው በሙሐመድ ላይ የወረደ ጅብሪል ነው እሱ አድው ነው በሱ አናምንም ማለታቸው ነው واضح ነው ያ اخوان አድው ነው ማለት ለራስ ለራሳችን ለራሳቸው አዎ ራሳችን ነው ይሄ ጅብሪል ነው ፈላ ነው ايوه شوف شوف انتبهوا لحظة لحظة اسمعوا مني ثم ያልገባሁም ትጠይቆኛላችሁ እስማዑን ያወለን የቁሉነ ጅብሪል የኛ ጠላት ነው ይላሉ በሙሐመድ ላይ የወረደው ጅብሪል ባይሆን ኑሮ እናምንበታለን ይላሉ እነሱ ማለት ዋضህ ነው ለአጣዕናሁ ይላሉ ላኪን ነዘለ አለይህ ጅብሪል ነው ደግሞ ቁርአን ይዞ በሙሐመድ ላይ የወረደው ስለዚህ ነው በእሱ ላይ አናምንም ብሎ በእሱ ላይ ደግሞ የማያምንበት በእነሱ ላይ ደግሞ የማናምነው በጅብሪል ደግሞ የማናምነው ለዚህ እኮ ነው ጅብሪል ባይሆን ኑሮ እናምናለ ይላሉ هذا هو ما فهمتم أنا ساعتي ليس هذا الكلام هكذا واضح ነው يا اخواني هي ግን ገልጾ ይጓድ ነው انا ساتي لكم انا الذي يقولون عدو لنا الى እዚህ ላይ አሁን እዚህ لكن نزل عليه جبريل وهو عدو لنا فلا نؤمن به قول اليهود هي ها ليس قول اليهود هي قول اليهود እስከዚህ ድረስ ነው فنأتي به ሌላ يا የመጀመሪያው ውሰዱ يا ናም نعم ታቢሩ تعبيرو تكنو نعم ውሰዱ ሌላውንም ላኪን ነዘለ አለይህ በሙሐመድ ላይ የወረደው የመጨረሻዋን ቻ ጁምላውን እስታን እንትን አድርጉበት እዚህ ፊህ እንትን አድርጉበት ሰዋል ላኪን ነዘለ አለይህ ጅብሪል ነው እሱ የኛ ጠላት ነው ፈላ ኑእምኑ ቢሂ እሱ የእኛ ጠላት ነውና አናምንበትም እንዴ የመጀመሪያ ግን ገብቶሃል የመጀመሪያው የመጀመሪያ ገብቶሃል ላኪን ወደዛ እንዳትሄድ ያኛ ገባ ላኪን ነዘል አለይ የማንም ለምንድን ነው በመሐመድ የማታምኑ ጅብሪል ነው በሱ ላይ የወረደው እኛ በሱ አናምንም ይላሉ ይሄ መጀመሪያ ቃል ነው واضح ነው ያ ይሄ መጀመሪያ ነው ዋዱ ነው طيب እሺ ላኪን ነዘለ عليه ጅብሪል ነው የወረደበት وهو عدو لنا እሱ የኛ ጠላት ነው በምን መልክ ነው በሱ ላይ የምናምነው ማለት ነው አዎ እዚህ ላይ ሱአል አለው ሌላ ጥይ ዋድነ ያ ኹዋን والعربية لو كانت تسير على منوال واحد لعرفتها الحمار على الإمام الشافعي عربية بعند አይዋ ጎዳና ውስጥ ብትጓዝ ኑሮ ማንም ሰው አውቆ ነበረ እንጂ አረብኛ አቅጣጫ አላት ለሃ ሸታቱን ወኒሃ ይላሉ ዋድን ያ ኢኽዋን አብዱል ባሲጥን ታውቃላችሁ እናንተ ጉራጌ ታውቁም አሁን ልከትም ምን እሱ። እዚህ ላይ ደግሞ እሱ መሰግሮ ነበረ። እነ መሐመድ ማን ነው መሐመድ ሙሐመድ አንዴ አሁን ሐዳዱ የባጃጇ ነጭ ባጃጅ አሁን ቀይሯታል መሰለኝ። ሐደደሁ الله አላህ ደግሞ የሱ ሞት አላህ ይወስንለት። ጥሩ ሰው አይደለም። الله للظالمين الله ደግሞ እኛ አይደለም ያ اللهم دزا على لعنة الله الله دمو ارجمان بمبدل نفسياتهم بمبدلوا لا يهون لال وإن كنت أنت أو أنا إلا إياذا بالله نبي صلى الله عليه وسلم اللهم العن أيوة أيوة وليد بن مغيرة وعتبة بن مغيرة وشيبة بن ربيعة واضح نو وسمى أناسا ولم يسمم ليلو كم تقصو نبره ليلو كم نموال تقصاتهم ما أيوة إذا سوما سدبي تشالال ما تكون واضح نو أيوة امم ابن قمع አላሁ እብኑ ቀማ ሙናፊቅ ነው። ነቢዩን ስላ ሰለም በሰይፍ እዚህ ጋር በአንገታቸው መጥተው ነበረ በእሁድ ቀን አቅማዓከ አላህ አሉ የእብን ቀማ አይዋ አንጀትን አላህ ያውጣ አሉ። ረዋል ቡኻሪ ነው ትክክለኛው። ነሱ ሳይሆን ይሄ አድላ ሳይሆን ነሱ ነው። ይሄ ነስ ረዋል ቡኻሪ አቅማዓከ አላህ ያንተን አንጀት አላህ ያውጣ አሉ። ቃለ ደግሞ አንድ ቀን በጎቹን እያደገ እያገደ እያለው ተራ ላይ ወጥተው የሱ ደግሞ የራሱ በግ የራሱ ደግሞ አይዋ ወይፈን የለም ፍየል እሱ ደግሞ አይዋ ቀንዱን ሰከበትና ከተራራው ጣለው። ሱብሃንአላህ ለምን እንደዚህ ያልኩ ትክክለኛ መንገድ ሲመክሩ ከስምንት ወር የመንሀጅ ሰለፈ ሳለ ይሄ ነው ስለው አይ አልቀበልም አይልም እምባ አይልም ለካ እሱ በካሴቱ ነው የሚያምነው። ኢያዘን ቢላህ ዋድህ ነው የኢኽዋን ኢዘን ሀከዛ እናንተ የመጀመሪያውን ያዙ እስቲ ያልገባው እሺ ተውፊቅ ማን አብዱልከሪም የመጀመሪያውን ያዙ እሺ ይሻላል ኢዘን ለዛ እኮ እንደዛ ያልነው እሱና አንድ ደግሞ መሐመድ ዘይን አለው አላህ ዘይን አያደርገው አንድ ዘይ ያው መሐመድ አጭሩ ላለማ ታሪሁን አይ አንድ ደግሞ መሐመድ ኑር የሚባል ኦሮሞ አለው። ሌላም ደግሞ አንድ ጊዜ እዚያ ጋር መጥቶ የሆነ ሙሐደራ የዛሬ አመት ደግሞ ከረመዳን በፊት ተደርጎ ነበረ። በሐውለ ሙብተዳ ሲናገር ደስ ብሎን ከዛ በኋላው ደስ ብሎኛል ያለውና ፈካነ ወደ እኔ ግን መጥቶ አይናገርም። አይዋ ለምን አታስከ ለምን አያስከፍልም ሰዎቹን ማስከፈል ነበረበት እያለ ይሄዳል። ግን ማጃት ጥያት ይለየ የዛሬ ሁለት ወር ደግሞ ተቀጣጥረን ነበረን ጀማዓ ተክፊር እዚህ ውስጥ አሉ ኑ ብዬ ነበርኩ። ደወሉልኝ፣ አልመጡም እስካሁን ማ ላኪን ሸርጥ ነው ያረኩት። ሸርጥ እኔ አሪፉል ኪታብ በአፍ ኡሱሎ ዝም ብሎ ደግሞ ብጣጥስ እነዚህ ወረቀቶች ሳይሆን ሙጠወላትን ደግሞ የሚያውቁ አይዋ እነሱን ደግሞ ዑለማዎቹ ደግሞ እንዳስታረቁ ደግሞ መቀበል ዋድ ነው። ጠይብ ተክፊሩን ደግሞ ትርጉሙን የሚያውቁ ተክፊር ማለት በአረብኛ ቋንቋ ተክፊር የምትለውን ቃል ማወቅ አለባቸው። ኢላክ እነዚህን ሸርጥ አደረግነው ማአቱን ያለላን ኩየራም ውስጥ ነበሩ አሉ እስካሁን ማረአይና ወምን አጂብ ደግሞ እናንተ ኡማውን እያጣመሙ ያሉ መሻይኮች ናቸው። መሻይኮችና ነጋዴዎች ናቸው። መሻይከ ቡልም ዱዓቱን አላ አብዋብ ጀሃነም እነሱ ናቸው። ሻሸመኔ ሚሊዮን ሚሊያር በለው ይደርሳሉ ሻሸመኔ ውስጥ እንደዛ አይነት አማ ሐዋሳ ፈላ ፈላ ተስአል ሐዲስ ወላ ሐረጀ በለው። ሻሸመኔን በሚሊየን የሚቆጠሩ ከሆነ ሐዋሳ ደግሞ እ በስንት በላ አንተ እ ምን ነው የሉም አና የለም ካለ እሺ በል እሺ ይሁን። ሻሸመኔ በሚሊየን ይቆጠራሉ። በሚሊየን በመላይን በለው መላይን ጀምኡ ሚሊየን ነው። والله يقوم دعوة درقال تنستو والله خبيث نو قشاشا امم كنستو دعوة دم يادرقونال والله خبيث كتاب كان تبلاي جلال كان تبلاي ترقم يلم يا أكي ما والله ليس ترقم على اللم كتاب ما وقع وليس مفلقو لا ايوه منهج السلف ما وقع نونجي كتاب بزوك ارتوال لمو ايقدم مشايك ايبالم امم لابد ان يعرف መነጀ ሰለፊን ያወቀው ነው እንጂ ሱኑን ሲታ አደተና አደተና ማለት አይሰራም። ኢዛ ካነ እነሁ ያዕሪፍ መንሀጅ ሰለፊን ካወቀ ነው እንጂ ካንተ በላይ ክታብ ይችላል። አሳልምም system ይችላል። ደግሞ ኡማዎቹን እንዴት እንደሚያጣምም ወሽሪቡ ፊ ቁሉብህም ልዕጅላ ይላል አላህ። ወይፈኑን ደግሞ محبة ሆዳቸው ውስጥ ገብቷል ውዴታ ይሄ ወይፈን የሚያመልኩ በዛን ሰዓት ነበር ሙሳ ከሄደ በኋላው أيوه የወይፈን ደግሞ ውዴታ ነው ቀልቦቻቸው ውስጥ የገባ ይላል نعم የኢኽዋኒ የተብልግ ፍክራ በየቦታ ሄደው ያርዳሉ ዝም ዝም በዝም ዝም እነዚህን ሰዎች ተዋቸው እነዚህ ምስኪኖች ናቸው እነዚህ ወላሂ እኛ አሁን የተወሰነ ሰው እኮ ነው ሰላም ብለን ሻይህ እኛ ማን ነው እኛም እነሱ ሀጅር ያደርጉና እኛ የበለጠ ነው ሀጅር የምናደርጋቸው። ያው ልጁ ያውቃል። ሱብሃንአላህ መላይን ናቸው። መላይን በለው ሰዎቹን ያጣምማሉ፣ እንደዚህ ያደርጋሉ ምናምን እንደዚህ እሱ ጋር እንዳይሄዱ ሼህ ሰይድ ጋር እንዳትሄዱ ወስያ ለልጆቹ ነው የጠይቆ ይሄን ልጅ እሱ ጋር ሄዳችሁ እንዳቀሩ ክታብ እኛ ጋር ይቅሩ፣ ጥሩ አይደለም። አልሐምዱሊላህ ጀማዓ ግን ክተው ነው ሱብሃንአላህ የአላህ ቀደር ነው። ትተው ግን ጀማ ግን የሚመጡት የሆነ ባለፈው ነግራችሁ ነበር። ከሆነ አንድ መሻይክ አላህ ይድማቸው አላህ ረዝማቸው ሀረር ነው ያሉ ሼኮቹን የሚያስቀሩትን በዛ ሀረር ይበዛሉ። በጣም የሚያስቀሩ ሀልቃ ቁጭ ብሎ የሚያስቀሩ ሀረር ይበዛሉ። ድርዳው አካባቢ ይበዛሉ። ይጠይቃሉ አሉ የሆነ ሰው ሽማግሌ ናቸው ያረጁ። እሳቸውም ደግሞ ዕልም ያውቃሉ። ያኛ ሼክ እንዴት ናቸው እዛ የሚያስቀሩት? አዎ ያስቀራሉ። ሰዎቹን እሳቸውን ይወዳሉ? እረ አይወዱም። እነሱ የሚናገሩትን ሰዎች ይጣላል። አይዋ የምናገር ሁሉም ሰው ደግሞ የሱ ነገር አይቀበሉም። ለዛ ነው ጥሩ ሰው ማለት እሱ እኮ ነው። ሰው እሱን ነገር የማይቀበሉ ጥሩ ማለት እሱ ነው። እሱን ተከትላል። ያኛ ሰው እንዴት ነው ነው? እረ ሁሉም ሰው ደግሞ ሴቷም ወንዷም ደግሞ ያላሱ በስተቀር እያሉ ነው። ነው ጥሩ ሰው አይደለም፣ ሙናፍቅ ነው፣ እንዳትከተለው ይላሉ፣ እንዳትከተሉ ይላሉ። አልሙሂም በአሁን ሰዓት ደግሞ እዚህ መላይ ነው ያለ። እሺ ፈረሴ ከጠፋ በኋላው ያለ ግምት ነው የሚያናግረኝ። ዝም ብሎ ደግሞ አይዋ ያለ ሚዛን ያናግረኛል ይላል ሰው አለ ይባላል። ፈረሴ ከጠፋ በኋላ ዝም ብሎ እኮ የሚያናግረኝ። እሺ እም አለይኩም ሰላም አህመድ፣ እንዴት ነው? ሰላም ነህ? ኢዳን ማን አረ ይሄ በአሁን ሰዓት ደግሞ በፊክረት ተብሊግ እነሱ ግን ተብሊጎች አለም ይሄ ስም ለነሱ አይገባም ወላሂ ለይሱ ተብሊግይን ወላሂ ተብሊግ አይደለም አንዲት ነገር ማድረስ አይችሉም ጁሃላዎች ናቸው ዋضح ነው ጁሃላዎች ናቸው ግን ፍክራ ደግሞ አይዋ በዚህ እኮ ነው እንደ ሞባይል ካርድ ሰው እንደሚያስገባ በዚህ እኮ ነው በሩ ተዘጋው በልሽ የለም فأنزل الله هذه الآية እሺ قل من كان عدوا لجبريل فإنه نزله على قلبك بإذن الله እሺ ليس هو من جبريل ليس هو من جبريل إنما هو إنما هو من الله من ايوه الله جل ጅብሪል وعلا ከራሱ አይደለም ደግሞ ይሄን ነገር ደግሞ የሚያመጣው ከራሱ ነገር አይደለም ከአላህ ነው እንጂ وجبريل إنما هو رسول من الله ሙወከሉን بالوحي موكل የአላህ መልእክተኛ ነው እንጂ ተወክለው ነው እንጂ ይሄንን ነገር አድርስ ተብሎ ነው እንጂ ወለይሰ ሁዋ ከራሱ ደግሞ የሚያደርስ አይደለም። ለይስ ኢያዘን ቢላህ ለው አሐድ ደግሞ አንድ ሰው ደግሞ ዝም ብሎ ሳይወከል ምንም ሳያደርግ እንደዚህ ተብያለሁ ይላል። ላኪን ሀዛ ማእሙሩ ምን አላህ አዘ ወጀለ ሸሃዳ አለው። እሺ በተውኪል ላይ በማወከል ላይ ተውኪል አለው። አለይኩም ሰላም የተወከለ ማለት ይህንን ነገር ብቻ ዛሬ ሻሸመኔ አካባቢን ብቻ አዘንብ ዝናቡ ዝነብ ካለው ኢዛ ካነ ሚካኤል ከላስ ዋድህ ነው። አሳልፎ ሐዋሳ ደግሞ እንድዘንብ አያደርግም። አላህ ባለው ስፍራ በስተቀር ማለት እኮ ነው። ዋህዩን ብቻ በማድረስ ነው እንጂ ወለይሰ ደግሞ ሌላ ነገር ደግሞ እንደዚህ እኔም ብያለሁ እኔን ነገር ተቀባይልም ሐተ ሰላሙ ሚነላህ ዩሰልም አለይክ ያ ጅብሪል የቅረኡ ሰላም ሚን ከዲያ በከዲጃ ላይ ሰላም እየቀራ ነው ይባል። ይሄም ሰላም ራሱ ሚነላህ አዘ ወጀል ነው። ለአንጥቁ ዝም ብሎ ከራሱ አይናገርም የለ ወሚን ጠዋኢፍ ዳላ ያው ቅድም ብዬ ነበርኩ። ሄይ ቅድም ብያለሁ። ሰይዋ እንደል ቢዳ ብያለሁ። አንዳንድ ደግሞ ፓርቶች ደግሞ አዳለ የተጣመሙ ኢልእስላም ኦርቶዶክስ ቃለ ህይወት ምንድነው ምንድነው አድቬንቲስት የተለያዩ እነዚህ ሁሉ ክርስቲያኖች አይደለም ነው የሚባሉት አይደለም ነው وكذلك ندي فرقة معتزلة أيوة نقشبندية خوارج حرورية أيوة إباضية جهمية توعيدية قدرية أيوة نزيها باش نزي فرقة وش ودي سمنا يا مسلم فرقة وش تبلو يترالو جنو يا مسلم فرقة وش مالتها جنو لا يدخلون في الإسلام انتبهوا هم سنتوچنا چو فرقا هونو ابدا لو لما وچو لكبر زنبلو نسول لما اكبر ياهل نو ፍረቅ ዳላ ይላሉ እንጂ ለው ቃሉ ፍረቁል ካፍራ ብሎ ይመረጣል። ከማ ቃል አህዱል አይማ በሆነ ካሴቱን ለው ቃሉ የኩፍርና የካፍር ፍርቃዎቹ ቢባሉ ይመረጣል አሉ። ናም ግን እስልምና ውስጥ አልሙንተሲበት ወደ እስልምና ደግሞ ዘንበል የሚባሉ ወደ እስልምና ደግሞ የሚሰየሙ የሙስሊም የሙስሊሞች ፍርቃዎች ተብሎ የሚጠሩ እንደዚህ ማለታችን ደግሞ እስልምና ውስጥ አያስገባም። ተማሙ ሽሩጡን አለ አዳላ ነው ደግሞ የክብር ስማቸው ፍረቁ ዳላ የተጣመሙ ፍርቀው አይዋ ይባላሉ እንጂ የክብር ስም ነው። ዊሳም ደግሞ ወይም ማዕረግ በለው ስን ሙዕተዝላ الذين قالوا أن الله موجود جن نامنا لهم بمانورو لكن ما نعرفه لا في الشرق ولا في الغرب ولا في الجنوب أن نعلم بالله عليك بلوستي من الذي خلقه خلقك يوقال الله مونون يوقال نعم طيب لا نعرفه أين في الجنوب في الشمال نزيل علم دي جهة إلا أقطع إلا من الله يتندى لا يتاوق من العالم دي فرقه واضح نو سؤال واحد بيتش طيقوا أنت تو ليلاو طيب هل تأمن بإسراء رسول الله صلى الله عليه وسلم الله نبي صلى الله عليه وسلم أيوة إسراء ما درجاتهم ما وطاقاتهم ወደ ሰማ ታምናለህ ናም ታምናለህ? አዎ ናም። የስዐዱ ኢለይህ ልከሊሙ ጠይቡ አለም ቁርአን አይልም እንዴ? ኢለይህ የስዐዱ ልከሊሙ ጠይብ ጠይብ። እሺ የኻፉነ ረበሁም ምን ፈውቅህም አይልም እንዴ? አሚንቱም መን ፊ ሰማይ እነዚህን ሁሉ እስቲ ጠይብ፣ እነዚህን ታዊል አደርጋለሁ። የት ነው የሄዱበት? ከየት ነው አምስቷን ሰላት የተቀበለው? በእናትህ ጠይቀው እንጂ ከሌለው የስኩት ሌላን ታዊል አደርጋል። አሚንቱ መንፈሰማ ጅብሪል አለ። እሱ ይሄንን ስለ ነው። አዎ እንደዛ ጅብሪል ነው። ሰማ ውስጥ አለው ደግሞ አትፈሩም ወይ የምለው ጅብሪል ነው ይላል፣ ወይም አዛብ ነው ይላል። እሱ ይሄን ተውና ታምናለህ። እንደ ግን ሰለላሁ ዐለይሂ ወደ ሰማ መውጣታቸውን ከማን የተቀበሉ? ከአላህ። የት ነው ጂሃ በዛን ሰዓት የስኩት ከላስ በልሽ የለውም من يقول ملالو إن جبريل إن جبريل أعوذ بالله من الشيطان خان الأمانة أمانة دمو كدوال أمانة تسوال أمانة بنم بلاد الرسوم خان أيوة كدوال استغفر الله العظيم كبرت كلمة تخرج من أفواههم إن يقولون لا كذبا يقولون بألسنتهم ما ليس في قلوبهم بل بوشاشو استللو نغر يناغرالو በድንጋይ አፉም ታው አፈረባትም በሉና ባለጌ ምን ታውቃለህ? ቁርአን አንተ ሼክም ይሆን አንተ ወላሂ ሼክም ይሆን ተይዝ እንደዚህ የምናገር ሰው ወላሂ ጅብሪል ካን አልአማን አማናውን በልቷል፣ አደራውን በልቷል። እንካ ሐዋሳ ደርስልኝ ዩኒቨርሲቲ ሄይ ለአላፊ ለቸርመኑ ለዩኒቨርሲቲው ግቡ ኃላፊ ይህንን ክታብ ካልኩ አላህ ያደርግ ኢንሻአላህ أو በመንገድ ከበላውስ አዎ ወይም ካስቀይ ሌላ ቦታ ካደረሰው أبشر إن شاء الله አብሽር رسونا إن شاء الله للمثال فقط يلا لأن الرسالة لأن الرسالة كانت لعلي أيوة ما أنا أسوق أست لعلي ما هنا وهي يقول يمقبى علي أنجي لمحمد إلى اللي ملالو الطوائف الذي تسمى الإباضية والرافدة والشيعة المذهب الاثنى عشرية من بالوت ها زين الدين بن علي أعوذ بالله من الشيطان الرجيم حج الله እነሱም ታውቃላችሁ እነሱም ሀጅ يمشون إلى النجف بأرض العراق امم አሁን እያረጉ ነው በመላይም የሚቆጠረ ሰው እዛ ይሄዳል كما تمشي جماعة تبليغ إلى الهند نو باكستان امم لا تشد الرحال إلا إلى ثلاث ثلاثة مساجد لا تشد الرحال ኢላ መስጂድን ሊልዒባደት ሊሰላት በለው ለዒባዳ እዛ ላይ አይዋ ስንቅህን አድርገ መጓዝ አይቻልም። ወደ ማንኛውም መዝጊያ ወደ ማንኛውም መስጊድ ለሰላት አይቻልም። ለዕልም ግን ማሄድ ይቻላል። እነዚህ ለዕልም እየሄዱ ነው እንዴ? እነሱ ደግሞ የኤልያስን መንገድ እንትና ለማድረግ ነው። ሼኹም ኤልያስ አልከንዳህላዊ ተዕሪፉን لو رأيت محمد بن عبد الوهاب لذبحته ذبح الكبش لال فأنا رأيته بعيني بعينين أيوه يا جماعة التبليغ قرر لا شان ها ها ها አውቄ እኮ ነው አብሽር ያተክንተ አውቄ ነው ሙሐመድ ቢን አብዱል ወሃብን ቢያገኝ ኑሮ ሰው ደግሞ ይዋ በግ እንደሚያርደው የሚያርደው ወይም ፍየል እንደሚያርደው ነው የሚያርደው ይላል بلش يلا يلا امم لأن الرسالة وحي لما أنه مقبو لك علي نو ولكن جبريل كان الأمانة بمعل محمد نو دمو آدرس هتبالو لعلي نو انجيل محمد لمن استغفر الله العظيم خانة خانة كدوال ولكن جبريل خانة خانة الأمانة أمانة بلتوال الأمانة وعدها وعدها لمحمد نيستاون قال شاعرهم شاعر من شاعر الرافضة بلو يرافضة يشيع شاعر قطع من دزلال خان الأمين فصدها عن هيدر خان يعني قبته وأدها جبريل دمو أماناون دمو على الرسول محمد وعلى الرسول جي قال شاعرهم قطعمي يما يشيعو يرافضو يرافضو يرافضو قبتها يرافضو مالت አልይ ደግሞ የት ነው ያለው ሰማይ ውስጥ ነው ያለው የሚሉ ሰዎች ራፊዳ ማለት አልይ ሰማይ ውስጥ ነው ያሉት ሌሎቹ ደግሞ ለሱ እንደ ጌታ የሚሉ አሉ ጌታ የሚሉ አሉ እም እንደው ከሙዕተዝላ በላይ እነዚህ ናቸው እንደው ማግዘል ሙዕተዝላ ዕልም ያውቃሉ እነዚህ ምንም አያውቁም ጀዋላዎች عندهم التقيا تقيا تعرفون ምንድን ነው ቱቅያ ማለት ራስን መደበቅ ሰው ጋር ሲደርስ خلاص تظهر በቃ እንደ እንትና ታሳያለ እንደዛ ነው። መታለል ማለት እኮ ነው መታለል። ኢያዘን ቢላ እሺ። خان الأمين فصدها خان الأمين الأمين ማን ነው? ጅብሪል ነው። فصدها ፈረደሃ መለሰው ደግሞ عن حيدر ከአንበሳው ከአንበሳው አልይ ነው አንበሳ ማለት حيدر ማለት አንበሳ ነው። ለአንበሳ ስም በአረብኛ ቋንቋ አምስት መቶ ቃላት አለው። ለአንበሳው የምትለው ليث ليث واضح ነው አንበሳው أسد አንበሳ ضرغام አንበሳው أيوه حيدر አንበሳ አምስት መቶ ቃላት አለው واضح ነው እንዴ خان الأمين فصدها عن حيدر። أيوه خان الأمين ጅብሪሉ ደግሞ ካደ አማናውን ደግሞ ለሌላ ሰው شوف فصدها መለሰ عن حيدر አንካንበሳን የመለሰው አንበሳ ማን ነው አልይ ነው እንደነሱ አባባል ሸይጣኖች ለው ካን ሁናከ አሚር ቢገኝ ኖሮ እነሱም ማረድ ነው። ላኪን ለይሰ ሁናን ወአለይኩም ሰላም ተደብቀናል፣ እኛ ተከብናል በሙብተዲዕ እያዘን ብላህ። እኔ ግን አልተካበብኩም። ሱብሃንአላህ እያዘን ብላህ እያዘን ብላህ ያለው ፈካነ ኢማሙ እዩ አላለካይ ረሂመሁላህ እሳቸው ናቸው አይደለም እንዴ ልክ ሙብተዲአን ካዩ በቅሎ አላቸው። በቅሎ ኢማሙ አላለካይ ረሂመሁላህ በቅሎ አላቸው። ሙብተዲአ በሩቅ ካዩ አይዋ ፈረሷ ደግሞ ማሄድ ደግሞ በቅሎም ካለች ወርዶ እኮ ነው የሚሮጡት። ጀማም ደግሞ ከሳቸው ጋር ነው የሚሮጡት። ሱብሃንአላህ ወላሂ ወኢዛ ረአሃ ላሉ እንደውም በዛም በግዳድ አካባቢ ነበሩ። ኢማም ላልካይ ረሂሙላሁ ካዩ አሉ ሙብተዳ የሚባል ማንኛውም ዓሊምም ቢሆን ይደበቃል አሉ። ድንጋይ ስር ተደብቆ እሳቸው ካለፉ በኋላ ነው የሚያልፈው። አሚሮቹ እያሉ በዛን ሰዓት ሱብሃንአላህ ምን ትላለህ? እሳቸው ፊልቀን ራቢ ልሂጅሪ ነቢዩ ስላ ስለም ሂጅራ ከወጡ በአራት መቶ አመታቸው ላይ ነው እንተና ይሞቱት። ሱብሃንአላህ። አማ አና ዋንተ እንደም ሙብተዳ በዚህ ሳልፎ እየተደበቀን ነው ያኛል እንዴ ሊያደርገኝ ነው ሊያሳስረኝ ነው እንደ ከልጆቼ አዑዙ ቢላሂ ሚነ ሸይጣን ረጂም እሺ ያለው እ يعني አኒ አን አሊ رضي الله عنه أيوا እ አሚኑ በአንድ በኩል ዝም ብሎ እኮ ነው መድህ ያረግኩ ነው ያሞገሱ ነው ላዕነቱላህ አለይህም በለው እዛ በተለይም ደግሞ ስለ ሺአ ደግሞ መጥፎ የሚናገሩ ታውቀ እነማን ናቸው ለማለት ታውቃሉን አልኢማሙ ላልካኢ ረሂሙላህ ወልበርበሃሪ ወሸይኹ ልኢስላም ተይሚያ ወአቡ ዙር አራዚ በጣም በተለይም አቡ ዙር አራዚ እብን ከፊር አልኢማሙ ዛሀቢ እነዚህ ደግሞ ምላሶቻቸው በተለይም ሺአ ላይ አክበር ምን አልሐጀር ከድንጋይ የበለጠ እኮ ነው ሱብሃንአላህ ወላሂ ማሻአላህ طيب يلا قال مؤلف قال المؤلف قال اذا المؤلف- اذا مثل هؤلاء እነዚህ ሰዎቹ يكثرون الان في ارض ايران ያው በየቦታውን ፊ ሉብናን ሊባኖስ ውስጥ በጣም በርከት ገ- በበርካታና ሱሪያ ውስጥም እንደዛ ናቸው። ኢራቅ ውስጥም ደግሞ የበለጡ ናቸው። ፊል የመን ያው አሁን ደግሞ መ- ከሳዑዲያ ጋር አሁን እየተዋጉ ነው። መቼም እየሰማችሁ ነው። አልሁቲይን ምን የሚረዱት በኢራን በኩል ነው። ላዕነቱላህ አለይህም ይቻላል። በአሁን ሰዓት ደግሞ ሱዑዲያን ማገዝ በእነዚህ ሰዎች ላይ ዋጅብ ነው ዋጅብ ነው። የቁሉን ደግሞ ሱሪያ ምን ብሎ እኮ ነው የሚዋጉት? ሱሪያን አሁን ሰውየው እነሱ ባይረዱ ኑሮ ስልጣን ላይ አይቆይም ነበረ። ከራሽያ ሞሮኮ እንተመን ነው ካሞ ሩሲያ ጋር ነው የሚረዱት። ምን ላሉ የዜነብ ቀብር ደግሞ እዛ ናት። የዜነብ ዋድህ ነው የፋጥመ ዘህራ የልጅ ልጃቸው እዛ ስለሆኑ ደግሞ የእሷን ቀብር ለማክበር ነው ደግሞ የምንዋጋው። ጠይብ እዚህ ደግሞ የመንስ የእናንተ ዘር አላቸው የአልይ ደግሞ የአጎት ልጆቻቸው እዛ አካባቢ ስለሆኑት ለዛ እየተዋጋን ነው ይላሉ። ላቡደን ተቅቱል አይዋ ለው ካኑ በል እሺ ሙአሊፉ ወኑእሚን طيب هون ኢራን ውስጥ እንደ አልኹጡ ክታብ ስለነሱ ደግሞ በጣም በምን አልሙተአኽሪን የዛሬ 30 አካባቢ የሞተው ኢሕሳን ኢላሂ ظهير رحمه الله رحمة واسعا من علماء باكستان يشيك أيوة الشيخ عبد العزيز بن عبد الله بن باز درسانو من أحد تلاميذ الجامعة الإسلامية عند ዝም ብሎ ተሞ ተመርቆ እዛ መዲና አልቀራም። የአሁኑ ደግሞ ከተመረቁ በኋላ እ ኢቃማውን ደግሞ አይዋ ቀይሮ በሌላ ዝም ብሎ ይቀመጣሉ። እሱ ግን ደግሞ እዛ ተምሮ ወደ ሀገራቸው በጣም ቲጃ እና ሱፊያ ተብሊጎች ስላለው ከነሱ ጋር ሲጋፈጥ ነበረው አክተር ምን 20 ዓመን በመጨረሻ በፈንጅ ነው የገደሉ ከሰባት ዑለማዎች ጋር الشيعة والسنة الخطوط العريضة واضح ነው ايوه التصوف دراساتهم في, في التصوف ብለው ብዙ ክታቦችን አትሟል በኦርዶና በእንግሊዘኛ በአማርኛ በአረብኛው رحمه الله رحمة واسعا من علماء السلف متأخر ነው የዛሬ 30 ዓመት አካባቢ ነው የሞተው የተገደለው ማለት እኮ ነው یا ملک فهد رحم الله لسم الله رحمت هذا رجلات استنو براسو به شک من باز به پرین ازولت لک ریاس درس موته و ودیا موته رحمه الله رحمت واسع وعلى ايوا ذكره في الجنه الله كفى هذا القول سبحان الله اني قم مبتدا فرتا ان ناقرم من قال لك هاي ها كسو قال من اي زندروس لما مرق من عقبين አይዋ መንግስት ደግሞ ያሳስረኛል አይ አልመረቅም ደግሞ ከትምህርት ቤት አይዋ ከዩኒቨርሲቲ ይባረራለሁ አይደለም ያስል እንደዛ አንተ አይደለም አይሉም እንዴ طيب እሺ ካላሉሽ ጥሩ ነው ኢንሻአላህ የምንፈልገው እሱ ነው قال المؤلف رحمه ونؤمن بالرسل والانبياء እሺ والنبي ማለት من أوحي إليه እዚህ ላይ بشريعة ኢዕታድ- ኢዕትራድ አለው ይሄንን ቃል ፊህ ነዘር በለው እዚህ ፊህ ነዘሩን በለው ፊህ ነዘሩን በለው ወገኖች እኛ ቃል ለምን እንዳልኩት ትነግረኛላችሁ። እሺ ወነብዩ ነብይን ማለት ተብሎ ሻሪሃታን ነው እየተረገመ ነብይ ማለት መን ኡሂየ ኢለይህ ቢሸርዕን በአንድ ድንጋጌ ወደ ሱዋህ የተደረገው ድንጋጌው በድንጋጌው ሱዋህ ወለም ይኡመር ቢተብሊጊ አድርስ ያልተባለው አፍህን ዘግተህ ቁጭ በል የተባለው ዋድህ ነው፣ ግልጽ ነው። طيب እሺ ወረሱሉ ማለት መኡህየ ኢለይ ቢሸርዕን በአንድ ድንጋጌ ደግሞ ዋስ ወደሱ የተደረገው ወኡምራ የታዘዘው ቢተብሊግሂ ለማድረስ አድርስ የተባለው ማለት እኮ ነው። ለምን ነው እዚህ ላይ ትንሽ እንትና አለው ያልነው? ለምንድን ነው በዚህ ላይ የምትነግሩኝ? እስቲ أيوا አ لم يؤمر የምትለው ናት እኮ ነው። ዑለማዎቹ اعتراض አደርጋለሁ እዛ ላይ ችኛን ቃል هذا التعريف ليس جامعا مانعا ይላሉ በአረብኛ። ይሄ ታሪፉ ጥሩ አይደለም ይላሉ። ይሄ ታሪፉ ጥሩ አይደለም። لم يؤمر በምትለው ነገር ላይ ነው። ነገር لم يؤمر بعامة الناس ብሎ አንዳንድ ዑለማዎቹ تأويل ያደርጋሉ። ለሁሉም ህዝብ ደግሞ አይዋ አድርስ ያልተባለው ለግማሾቻቸው ብሎ ታሪፍ የሚያደርጉ አሉ። አላ ኩልም በዛ ላይ ነው። ባረከ አላሁ ለኩም የለ ወልፈርቁ በይነ ነቢይ ወረሱል ያው እዚህ ላይ አድርጎ አልነበረም እንዳሁን ይሄ እየተደጋገመ ነው። اي قلزلوني أن ولا أن الرسول يبعث بشريعة بشريعة بدنقاقة منزلة وردت عليه بس بخلاف النبي فإنه يبعث بشريعة منزلة منزلة على من, من قبله من الرسل من الرسل ايش كسب في ديالو تلمو بس يا كلام كالانبياء بني اسرائيل اسرائيل فانهم بعثوا برسالة موسى يي موسى وندمو نجر لما ايوه لما افتات ويم دمو ለሰፋ ለማድረግ ማለት እኮ ነው። ነብየና በነብየና ሙሳ ብቻው የሚሰሩ ማለት እኮ ነው። በነብየና ሙሳ ክታብ ብቻ እንሰሩ የሚላኩት ብዙ አንቢያዎች ናቸው። በዚህ ላይ ብዙ አንቢያዎች ተልኮ ነበሩ። ወቀተሉሁም በለው ቀውሙን ረሱ ነብየሁም ብዙ ናቸው። ቀውሙን ረሱ ነብየሁም መን ማለት ላ ሰዱታ ረሱ ማለት በሰውየው በህይወት እያለው እንዳቀብሩኝ ያለው ሳይገሉ አዝኖ ጉድጓድ ቆፍሮ ሰውየው በህይወት እያለው እሱ እያለው የሚሸፍኑበት ሱብሃንአላህ በህይወት እያለው ቀውሙ ረሱ ነቢየሁም አሳቡል አይካ ይባላሉ። የጫካ አንቢያ ንሹቤ ለምሳሌ ከሱ በፊት ተላኩ አሉ። እዛው አረተውኝ ባክ እያለው ጉድጓድ ከቆፈሩ በኋላ እዛ ውስጥ ገብቶ እንትና ነው የሚያደርጉት የሚደፍኑበት ሱብሃንአላህ ወሁም ኩቱሩም በለው እሺ፣ ብዙ ናቸው። እሺ እ رسالة موسى عليه السلام እና بالتوراة. አንዘልነ ተውራታ إن أنزلنا التوراة فيها هدى አላህ አንድ ነው ونور. አይደለም? ያ ኢኽዋን አለይሰ ዋሂደን እና ማለቱ እዚህ ጋር እጅ አውጣና ንገረኝ እስቲ። እንዲህ አይደለም ያ አኺ፣ እንደዚህ አይደለም እ እንደዚህ ወደ ላይ ነው። እንደዚህ አይደለም መሐመድ ወደ ላይ እሺ እ አውጥተህ ተውፊቅ እጅ አውጥተህ ነበር ይሁን አይደለም? እሺ ይሁን አይደለም? አብዱል ከሪም እ እ መሐመድ ናስር እ እ للتأي... أيوة للتعظيم بارك الله لك والتشريف له ينبغي نعم ممتاز كلكم تعرفون እያወቃችሁ ለምንድን ነው እጅ የምት- እነዚህ የምታደርጉት? ታዲያ አው ታውጡም እንዴት ምን ችግር አለው? እም የላ ቃለ ሼክ አዮ ሳሉ ተይሚን አሉ የሆነ አንድ የኔ አማች ነው እሳቸው ላይ የቀራው የኔ አማች ጌቴን የሚያገባው ላ ዩመይዙ በይነ ጥቁሪን ወነጭን ዋضح ነው ሼክ ሳል ኡሰይሚን አይዋ ላ ዩመይዙ በይነ ጥቁሪን ወነጭን ይሄ ሀበሻ ነው ይሄ አረብ አይልም በይነ አልአብያድ ወልአስወድ ዋضح ነው አጅብ ይላል ተነስ ቁም ይላል ቁም ይላል አጅብ ይላል ሰውየው ደግሞ አጅልስ خطأ ይላል خطأ ኢጃባቱ خطأ ይላሉ አይዋ ማንኛው ማጠየቅ ጥሩ ነው ደርስ ላይ ያነሳሳል ጥሩ ነው ለይሰ ደግሞ እናንተን እንትና ለማድረግ አይደለም لا تظنون يظن السوء እሺ የላ እሺ አን አንደ እሺ يحكم بها እና አንዘልነ ተውራተ ፊሃ ተውራት ውስጥ ደግሞ ሁዳን አለው ونور. ቀና ነገር ጥሩ ነገር አለው ወኑሩን ብርሃን አለው يحكم ሁጃዎች بها ማለት እኮ ነው النبيون መስረጃዎች الذين አሉ أسلموا. ተውራት ውስጥ ማለት እኮ ነው ነገር ግን አይዋ ቡድለ ወጉይረ ወሑሪፈ በለው በአሁኑ ሰዓት የለም ኪታቡል ሙቀደስ ይላሉ አይደለም ነይ ለይስ ብል ሙቀደስ በለው የዛሬ 350 ምናምን ዓመት አካባቢ የምን ምንድን ነው የምን በሆነ ነገር ላይ አየው ይሄ ዝም ብሎ አሁን በነሱ በመጽሐፍ ቅዱስ በሚሉት ሊቃውንቶቹ አይዋ ተገናኝ ተሰብስበው ጉባኤ ለው ካነ ከላሙላህ ለማ አህ ለማህታጃ የአላህ ንግግር ቢሆን ኑሮ ናም አያስፈልግም ነበረ የላ እሺ ሙቢህ ነቢዩነ በዛ ደግሞ ነቢዮቹ ደግሞ ይፈርዳሉ። አለዚነ እስተስለሙ ሊላሂ አለዚነ እስተስለሙ ሊላሂ እሺ፣ ሊለዚነ ሃዱ ሊለዚነ ታቡ ተውበት ለሚያደርጉ ሰዎች ደግሞ ይፈርዳሉ። ወልአህባሩ ወረባንዮቹ ደግሞ አይ ወረባንዮቹ በዛ ይሰራሉ፣ በዚህ ተውራት ይሰራሉ። ረባንዮች ረባንዮች ማለት አልሙረቡን ህዝቦቻቸውን የሚያንከባክቡ ማለት እኮ ነው በምን አማርኛ ምንድን ነው ምንድን ነው ይመከ نعم طيب والله عني شككت ما تكون ايش والاحبار مات علماء اليهود ما تكون احبار ባህር የሆኑ ما تكون ايوه علماء ታላቆቻቸው ما تكون ስለ ዒልም የሚያውቁ አህባር ማለት አህባር ደግሞ አይዋ ሁል ጊዜ የሚሰየመው ሐላልና ሐራም የሚያውቅ ከነሱ ማለት እኮ ነው ሐላልና ሐራ የሐራ ሐላልና ሐራም ያወቀው ባጥልና አይዋ ሐቅ ያወቀው አህባር ይባላል ዋድህ ነው ወይም ደግሞ የነሱ ሞሎክሴ ዋድህ ነው የነሱ ሞሎክሴ ወይም ደግሞ አይዋ ከሰው ደግሞ የሚራቅ ይላሉ አላኩልን ሩህባን ነው ሞሎክሴ ማለት የላ እሺ እ فهم يحكمون بالتوراة التي أنزلت على موسى እ ያ المائدة 44 استكفت كفت كفت استي قرآن كالو ما في لا احتاج كالو استكفته 44 آه. ايوه نعم ትክክል ነው ረቅሙ ትክክል ነው አሕሰንተ የላ እሺ هم يحكمون بالتوراة እ አህመድ ትክ እ እ ምን አለው ቁርአኑ ጋ- አሃ እንደዛ ነው እና እኛ አንዘልን ተውራት ተውራትን አወርደናል ፊሃ ተውራት ውስጥ ሁደን ቀና መንገድ አለ ወደ ቀና ነገር መንገድ የሚመራ ወኑሩን ብርሃንም አለ ወይም መስረጃ ዋድህ ነው ያህኩሙ ቢሃ በእነዚህ መስረጃዎቹ ደግሞ ይፈርዳሉ ዋድህ ነው ያ አኺ ነቢዮቹ በዛም በበኒ እስራኤል የተላኩ አንቢያዎቹ በእነዚህ አንቀሶች ነው በኑርና አይዋ በሁደን ነው መስረጃ አድርጎ የሚፈርዱት ግልጽ ነው ያ አኺ ዋድህ ነው طيب الذين اسلموا ايوه انت እናዳምጥ ከንከ ያደገኑ አይ الذين اسلموا الذين استسلموا لله ለአላህ ደግሞ استسلام አደረጉ እጃቸውን የሰጡት ማለት እኮ ነው አለ ايوه للذين هادوا ለማን ነው ደግሞ የሚፈርዱት للذين للذين ታቡ በለው ታቡ በለው እዚህ ላይ ሃዱ የሚለው الذين ሁዳ አግኝተው ከቶበት አደረጉ ቶበት ካደረጉ በኋላ ሁዳ ያገኙ ቀና መንገድ ያገኙት። ኢና ሁድና ኢለይከ አይልም ቁርአን ኢና ቱብና ኢለይከ ማለት እኮ ነው። እዛ ላይ ሁድና የሚለው ቱብና ማለት እኮ ነው። እሺ ጠይብ፣ እዛ ጋ ነው አብኖ የሰለሙ ሰዎች ደግሞ እጃቸውን ለሰጡ ደግሞ ፈተዋ ያደርጋሉ ማለት ነው። ሙስጠፋ ነው ማን ነው? ዋዱን ኢብራሂም አሁን ገባ። ጠይብ ዋውቷ አሁን አጥፍላናት ላይ አንቢያዎቹ ደግሞ እንደሚፈርዱ አይዋ የሚያንከባክቡ ሰዎቹን ደግሞ ይፈርዳሉ። ወልአህባር ደግሞ ሐላልና ሐራም የሚያውቁ ሰዎችም ደግሞ ይፈርዳሉ። በምን በኑርና በሁዳ ይፈርዳሉ ማለት እኮ ነው። ዋድህ ነው። እኛ ታውቃላችሁ ብዬ ነው ትንሽ ያለፍኩና በደንብ አልፈሰርኩም። ጀዛከላሁ ኸይረን። ዋድህ ነው ያኸዋን። እኔ ቁጥሩ ትክክል አይደለም መስሎኝ ነው። እሺ ማረጅን በዚህ ሽማግሌ እንደ ማሆንም በዚህ ማወቅ አለበት። እሺ እሺ፣ በደንብ እንትን አላ እሺ። ፋሁም የሁኩሙና እሺ። እኔና አንተ አሁን መንገድ የምንሄድ ከሆነ ለውራአትና ዋሂድ አንዷ ደግሞ እኔና አንተን የምታይ ከሆነ ከሁለቱን እስቲ አማርጭ ብትባ ብሏት ተክታሩ ካንተን እሺ የለከ እሺ ወለም እሺ ፋሁም በለው እሺ فهم يحكمون بالتوراة التي أنزلت على موسى واضح ነው ሙሳን ካለህ በኋላ በተውራት ነው የሚፈርዱት እሺ ወለም ያእቱ ቢሸሪአት ሙስተቂላ ወለም ያእቱ አይመጡም ደግሞ ሌላ ድንጋጌን ብቻው ሙስተቂላ ማለት ብቻ የሆነቿን ድንጋጌ ይዞ አይመጡም ብቸኛ የሆነቿን ድንጋጌ ይዞ አይመጡም የማ በስተቀር በሙሳ ነው የሚፈርዱ ዋضح ነው ያኳን ምንድነው ቢሸሪአት ሙንፈሪደትን በለው እዛ ላይ አረብኛ ከፈለከው ቢሸሪአት ሙንፈሪደትን በለው ብቸኛ የሆነቿን ድንጋጌ አይፈርዱም ማለት እኮ ነው እሺ ያ ያስን እሺ بخلاف الرسول ስሞቻችን ቁርአን ውስጥ አለው እንዴ ወአማ الذين سعدوا አለ ያንተም ያስን ካለው እሺ ያስን እሱ ስም ቁርአን ውስጥ አለ አይደለም እንዴ طيب እኔም ደግሞ ወአማ الذين سعدوا አለ ያንተም ይቻለም እሺ የላ እንደ ስሞቻችን አላህ አድርገን የላ ولم يأتوا بشريعة منفردة بخلاف الرسول بلو فإنه يأتي بشريعة مستقلة ረሱል بخلاف ايوه በተቃራኒ ማለት እኮ ነው ሌላው ደግሞ ረሱል ايوه يأتي ይመጣል بشريعة مستقلة በሎ ይሄ ረሱልም ደግሞ በሌላ ሸሪዓ ድንጋጌ ሙስተቅላ የሆነቿን ብቸኛ የሆነቿን ይዞ ይመጣል ወዩመሩ ቢተብሊግሃ አይዋ ያችኛን ደግሞ ብቸኛ የሆነችዋን ሸሪዓ ድንጋጌ ይዞ ከመጣው በዛ ደግሞ ሰዎቹ እንዲሰሩ አይዋ ይገደዳል ወይም ደግሞ ይታዘዛል ማለት እኮ ነው። አመ ነቢዩ ፈወ ዩእመሩ ቢተብሊግ ሪሳለት መን ቀብለሁ አዎ በዚችኛ አሁን አይዋ ይሄ ደግሞ ያስማማናል ማለት እኮ ነው። ትክክል ነው። በዚህ ላይ ነቢዩ ደግሞ የራሱን አንድ ድንጋጌ አያመጣም። كراسو في اللفت يالو بنزا نزا باسالفو دنقاقين ومسراو لو مثلا هود كتبالو يعمل بشريعة صالح ومن قبله نزا ما تكونو أيوة وأما إسحاق او اسماعيل بشريعة من يوسف نو نمسروت أو يعقوب نمسروت واضح نو أيوة نبي تبلو متراو كراسو في اللفت بالفو سو نمسرانجي ليلا دمو دنقاقين كراسو عمتاو رسول قن دمو በራሱ ደግሞ ይሰራል ብቻ የሆነቿ ነገር ግን ህዝቡ በዛ እንዲሰራ ደግሞ ይታዘዛል። ኢንሻአላህ እሱን ያዛል። እሺ ዩሃ ኢለይ ወቀድ ወይም አንዳንዴ ባለው ቀድ እዚህ ላይ አንዳንዴ ሀቅ አይደለም አንዳንዴ ዩሃ ኢለይ ፊ ቀድየትን ካሳ ወይም አንድ ጉዳይ ደግሞ ወደ እሱ ዋህ ይደረጋል። እክሌ እንድገል እንድገደል ይኸው ከዚህ ሀገር ደግሞ ወደ ሌላ ሀገር ተሰደዱ ይባላል። ይሄ ቀድያ ካሳለን ብቸኛ የሆነቿን ጉዳይ እሺ هذا هو الفرق هذا እኛ ደግሞ ልዩነት አለ ብለን የምንገምተው ይሄን ነው ومن كفر بنبي واحد فهو كافر بالجميع ايش كافر حتى بالنبي الذي يزعم انه يؤمن به ወይም ደግሞ شوف በአንድ ነብይ የከፈረው ሰው ደግሞ ካፍር ነው በሁሉም ከፍሯል ሀታ ደግሞ በኢሳ አምኛለሁ ብንም ደግሞ ዋضህ ነው አሁን በሙሳ አላምንም የሚል በሙሐመድ አላምንም ያለው አይዋ ዋዝኑ ካፍር ነው የሰውየው በሁሉም አንቢያ እንደከፈረ ነው እሱ ሁሉም አንቢያን ክዷል ሀታን ደግሞ ኢሳም ይዤ ያለው የሚሆነው በኢሳም ከፍሯል ዋዝኑ የኢኹዋን የለም ሊአነ አልአንቢያ ኢኹዋቱን አንቢያዎቹ ወንድማማቾች ናቸው በምን አልአንቢያ ቢልኡመሃት ነው አዩ ኢኹዋቱን አይዋ ኢኹዋቱን لي لا አለም لعلات አይዋ الأنبياء أنبياء وش من ناتو بلوشي أنبياء وندم ما وش ناتو إخوة لعلات إن تاتشو عند ناتو أكيداتشو عند ناو وأبونا شتى واضح نو حديثنا يا أخي أليس كذلك؟ نحن إخوة إخوة لعلات إن تاتشن عندنا وأبونا شتى አባቶቻችን የተለየ ነው ይላሉ። ዋድህ ነው ለይሰ ቢዋድህን አቡና ላ እሙና በለው ያ አሙና ነው እንደ ያኛው ሐዲሱን ተናጣን ተደርግባል። ይሄንን ያዝ፣ ይሄንን ያዝ። እሙና ዋሂዱን ወአቡና ሸታ ይላሉ። አቂዳችን የተወለድ ነው ከአንድ እናት ነው። አቂዳችን አንድ ነው። ያኛው ዑለማዎቹ ጣን አድርጓል። ናም አቡና ዋሂድ ወእሙና ሸታ ይምላሉ። ናም ሐዲስ አባ ዳውድ ዋድህ ነው። አባ ዳውድ አለ እንጅራ ላይ ናም እም አይደለም እስቲ አቡ ዳውድን ከፍተህ እስቲ ጃይዛ ሰጥልሃለሁ እም አለ እሱ የሚለው ናም ዑለማዎቹ ነካ ስለሚያደርጉ ነው ቃለ ፊህ ረጁሉን ለም ዩዕረፍ ሰነዱ ትክክል ነው የማይታወቅ ወ- ወይዋ ሰው ውስጥ አለው ይላሉ እም طيب እሺ والله اعلم يلا እሺ قال صلى الله عليه وسلم سلسلة واحدة طريقتهم ايش الأنبياء إخوة لعلات ايش ايوه علات مالت أم ما تكون يا توفيق ايوه أبونا لمزلاي ايوه أن إخوة وندم ما جوش ناتو لعلات باند الناس ما تكون علات أم مالت نو هم ايشي سلسلة واحدة ايوه ሰንሰላት አንድ ሰንሰላት ናቸው طريقتهم واحدة አንድ ነው እሺ ሰንሰለት ታውቃላችሁ አይደል ያው ሰንሰለት እሺ ያለው እሺ فمن كذب بواحد منهم فهو واليوم مكذب. نقرا ان شاء الله ይሄንን ብቻ ቀርተን ነው የምንሄደው ተጅሪዱ ሌላ ቀን ነው ሌላ ቀን በለሳምንት አላህ አደርሰን ነገር ግን ደርሶች ደርስ አናቆምም ለረመዳን ወላሂ ወላሂ أنا ድሮ ደርሰ ደግሞ ረመዳን ውስጥ አናስቀራም። አዳው <laughs> እ አዳ ግን ይከለከላል እንዴ? እም እ والله طيب ان شاء الله سنشوف ان شاء الله على استخاره نسجدበት خيرك هنا እሺ ليه مش هتوربني بومبا كيسو جراتك مش بارك الله لك يا أخي زوجك الله من حوري الدنيا والآخرة إيه واضح يا إخوان يلا إيش يا فمن كذب بهذه الزوج سند تناستو يوم لعل مصطلح ايوه رجل لم يعرف لعل لعلات لامهات بلو نزال دي ايش يلا فمن كذب بواحد منهم فهو مكذب للجميع دون دمو يا شوفي وين باندو دمو يا شوفي سو اي وشتنا يالو ሁሉም ደግሞ እንዳሾፈ ሰው ነው በሁሉም አላመነው በሁሉም አላመነው لأن لأن الذي مع, مع هذا مع هذا الآخر تكنو بإيسا كإيسا قال الله كموسى قال الله واضح نو من أنبياء بني إسرائيل كن تفاضلوا يبلا لا واضح نو أشرف الأنبياء كن محمد نو صلى الله عليه وسلم أيوة نعم كن واتخذ الله إبراهيم كريلا الله إبراهيم دمو ما كان ከሁሉም ደግሞ አንቢያዎች የበለጠ ወደ አላህ የሚቀርበው እሱ ነው ይላሉ። ግን ወምን ሕክመትላህ ሁሉም ደግሞ ወከለመ ሙሳ ተክሊማ ከሁሉ አንቢያዎቹን ወመን ዘዓማ የተናገረ ሰው አላህ ሙሐመድን አናግሯል ብሎ እይዋ ዋድህ ነው። ሙሐመድ ዛቱን ደግሞ የአላህን ዛት አይቷል ብሎ የተናገረ ሰው ፈቀድ ከዘበ ትላለች አይሻ። ነገር ግን ሙሳው አላህ ደግሞ እሱን አናግሯል ለም ዩከልም አንቢያአን ብላ ወሳጣ አብዛኛው አንቢያዎቹም በአማካይነት ነው ያናገራቸው። ሙሳን ግን ያለ አማካይነት ነው። ሱብሃንአላህ ዋድህ ነው አናግሯል። ነገር ግን ለይሰ ከላሙሁ ለይሰ ከከላም ሙሳ ዋድህ ነው ቃለ ኢላ ጡር ሲናን ነው ዋድህ ነው። በግልጽ ይላሉ ለማዎቹ በግልጽ ነው። ነገር ግን በግልጽ ነው ይላሉ ሰውቱን እንዲህ የሰማው ዛቱን ባይመለከትም እላለሁ። ነገር ግን አላህ ደግሞ ነቢዩ መሐመድን አላህ እናግሯል። ከላሙሁ ለይሰ ከከላሚ ሙሳ ይላሉ። ይሄ ይህንን በግድ ውሰድ፣ በግድ እንብያለው፣ በግድ ውሰድ። ሐዲስ እኮ እንደዛ ምለው ማን መሐመድ ናስር እውነት እኮ ነው። ሙሐዲሶቹ በግድ ውሰድ። ይሄንን እምቢ ካለም በግድ መውሰድ አለበት። አናግሯል። ናም ሐዲሱ ናም አናግሯል። ላኪን ከላሙ ሙሳ ለይሰ ከከላሚ ረሱሉላህ ሰለላሁ ዐለይሂ ወሰለም ዋضح ነው። وهذا في الارض وذاك في السماء አይደል ከዛልክ አይደለም ግን የተለየ ነው አይደለም ሙሳ የት ነው አላህ ነው ያናገረው የት ነው في الدنيا واضح ነው ومحمد في السماء ነገር ግን ዑለማዎቹ ደግሞ ንግግሩ ብልወሳጣ ይላሉ እዛ ላይ ሐዲስም ስተመልከተ አላኩልን የነብዩ ንግግርና የሙሳ ለየት ያለ ነው ናም እንቀበላለን እንቀበላለን بالكيفية التي يلا كلهم رسل الله كلهم رسول الله የአላህ ረሱሎች ናቸው الذي يزعم أنه- የሚማገት የዙማት ውሸትን የሚያወራ ሰው أنه- የሚማገት ማለት እኮ ነው እሺ أنه يؤمن ቢሙሳ በሙሳ አምኛለሁ የሚል ሰው اليهودي እንደ የሁዳዎቹ ويقولون አሸሩ ቀውም بعيسى- في الارض على وجه الارض የሁድ አሸሩ ቀውም على وجه الارض በምድር ላይ ያሉ በጣም አሸር የሆኑ እነሱ ናቸው ጨረስከ አህመድ طيب እሺ የላ የቱ ጋ ነው እሺ أشر قوم على وجه الأرض يقولون نحن أبناء أحباء الله يا الله ودي ወዳጆችና ወዳጆች ናቸው ይላሉ ወለይሱ ከዛልክ ነህኑ ሐላሉን አለይና እናእኩለ በኒ አደምን ማብላት አለብን እነሱ ሀቅ ይላሉ ስለዚህ አሁን አረቦቹ አይዋ እንዶ አረቡ ሱብሃንአላህ ይሄ ሚድል ኢስት ውስጥ አሁን እነሱ ናቸው ዋና አሁን ሀተን ደግሞ በአሜሪካ ውስጥ የሚመረጡ የሁዶች ናቸው ዋድህ ነው ያ ኢኽዋን አይዋ ويقولون أي دولة تعادي إسرائيل لا يبيعون إليها السلاح واضح ነው ይሄ በአረብኛም በአማርኛም ነው ማንኛም ሀገር ደግሞ ከእስራኤል ጋር አግሪሜንት የሌላት ወይም ለእስራኤል عدو የሆነች መሳሪያ አሜሪካ ለሷ አትሸጥም። من شروط الولايات المتحدة الأمريكية መስፈርቱ ይሄ ነው የመጀመሪያው። ከአሜሪካ ጋር ደግሞ ወዳጅ ለማሆን ምን ያስፈልጋል? لا بد Middle East እዚህ ከእስራኤሎች ጋር አንድ ማሆን አለበት። ألا تعادي إسرائيل እሷ የፈለጉ ፍልስጥኖቹን ደግሞ እንደፈለገች ብትጨፍጭፈው እንደፈለገችም ደግሞ መስጂድ በስር ብታደርገውም ይሄንን ሁሉ ትደው أيوا ከሷ ጋር agreement ማፍጠር ማፍጠር አለባቸው። ያዘን ብላ ዋና رأيت بعيني ይህን መስፈርት ማለት ነው። ያዘን ብላ لعل ممكن ይሄ النازية الألمانية የጀርመኑ ሂትለር ወይም ሸር መሆናቸውን አይቶ እኮ ነው እነሱን የጨረሳቸው። ሱብሃንአላህ አለይሰ ከዛሊከ ያ አኺ ጠይብ። እሺ ከም ቀተለ ምንሁም ስንት ሚሊዮን የገደለው ጠይብ ወይ ከዛ በላይም ሊሆን ይችላል። ሌላ ደግሞ ሂጅራ እነሱ እነሱ ላይ አላህ ይሰልጠው አሁንም እ እንትናች አለው ከማ ሳውዲ አረቢያ ለእስራኤል ማለት ባለኸው ይቃል ይሄ በህግ አይደለም። ካየው ግን ካለው ግን ጥሩ አይደለም። ልልመስለሃ ነው ይላሉ። ግን ባለፈው መታ የመኒን ሺያዎቹ መታ ተመልሳለች። የዛሬ ሁለት ሳምንት መታ ዋና ሰሚቱ ቢልጀዚራ መታ በ11 ሰዓት አካባቢ ሁቲዮች ሺያዎች ማለት ነው ሁቲዮን እነሱ ያለበት central ወይም area ን አካባቢ ድምጥማጤ በማታ መታ ነው። እነዚህ አሁን የሳውዲ አረቢያ ምናምን ይሄ تحالف دولي አሁን ይሄ ምን ቀጠር ምናምን አሁን የሚባለው ሄሊኮፕተር እነዚህ ወይም ሙቃትላት ልጀሽ በቀን ነው አብዛኛ ጊዜ በሮ ደግሞ ይመቱት ዋዘ ነው። በማታ ደግሞ አይሄዱም። ሄዳ መታ ነው የተመለሰች ይላል። አነ ሰቢቱ ቢቢሲ ወልጀዚራ ላላ ሙምኪን በማዕከላቸው እንትና ስምነት ሳይሆን አይቀርም። ወላሁ አለም ግን ከነሱ ጋር ማፍጣጥ ጥሩ አይደለም። ይሄ هذا ليس شرعا ይሄ እንትና እኮ ነው እንጂ መንግስት የመንግስት ዲን ነው አሁን አገራችን ኢትዮጵያ ማለት ምንድን ናት ታውቃላችሁ ኢትዮጵያ ማለት እስራኤል እስራኤል ማለት ኢትዮጵያ ነው እናንተ አታውቁም እንጂ ኢትዮጵያ ምንድነው ከተባልከው እስራኤል ነው እስራኤል ማለት ኢትዮጵያ ማለት እኮ ነው አለይሰ ከዛልክ አይደለም በላ በለው እውነት እኮ ነው እዛ ውስጥ ፈላሻዎች አሉ የኢትዮጵያ ይሁዳዎች እነሱ ደግሞ በምን አይቀጥሩም? እዚህ ላይ ያሉን ነው እንደፈለጉ እነሱ ማብላት ትችላለች ማለት እኮ ነው። አረቦቹ ደግሞ የአረብ ነዳጅ ፓትሮል ሁሉ እነሱ ሀቅ ነው እንደነሱ አባባል لو قتلوا ፍልስጥንያን ثواب አላቸው እንደነሱ አባባ እንደነሱ እንትና ማለት እኮ ነው ثواب አላቸው ምንዳ አላቸው አላህ ነው ምንዳ ምጽፍላቸው እንደነሱ አባባል أعوذ بالله ለዚህ ለዚህ አሁን ፓርታማስ መባል ኢኽዋኒ ባይሆን በጣም ጥሩ ነው እነሱ አረብ ከ21 ምናምን አይዋ የሚደርሱትን ሀገሮቹን አይፈሩም የሚፈሩት ትልክ ሐረከት ሐማስ ነው لعل ممكن ይሄ ፓርቱ ለው ለም የኩን ኢኽዋኒ ባይሆን በጣም ጥሩ ነበረ ማሻአላ ጥሩ ነው እውነት እኮ ነው በጣም ጥሩ ነው እም ላ ቁል ለሁ ባይኖር አለም ናም ለነሱ ጥሩ ነው ያላ እሺ ለምን የፈለግነው እነሱን ልክስ ያል ስለሚያስገባ ማለት እኮ ነው ጥሩ ነው ለነሱ 21 ما تخاف اسرائيل من 21 دولة لا من تونس ولا من السودان ولا من سعودي عربية واضح ነው ولكن ደግሞ ይሄ ሐማስ ፓርቲ ነው የምትፈራው የላ እሺ ይባላል እም ለው ለም የኩን ኢኽዋኒ ጥሩ ነው ኢኽዋኒ ስለሆነ <laughs> مقبهشي ايه يلا ويكفرون بعيسى وبمحمد عليهم السلام بلشي يلا الصلاة والسلام ايش فهؤلاء كافرون بجميع الانبياء نعم بان دا تشوس لكفروا ما تكون ايش حتى النبي الذي يزعم يزعمون انهم يؤمنون به ويم دمو بنسو يملوت ما بموسى من انا بلو يمماغتو نبي يم بيون بسهم كفروا ما تكونوا ايش يلا وهو موسى عليه السلام እሺ لأن في كتاب الذي جاء بموسى الذي جاء به موسى ሙሳ ይዞ- የመጣ ክታብ ውስጥ ذكرا ዚክረን ጠይዋ ማጥቀስ አለ ዚክር አለው لمحمد ውዳሴ አለ صلى الله عليه وسلم ውዳሴ አለ እሺ የመሐመድ ስም ወስሙሁ በሌላ በኢሳ ውስጥ ወስሙሁ አህመድ ይምላል እዛ ውስጥም አለ ያለው ካንዝ ነው የሆነ ስም አለው በተውራት ውስጥ እሺ ቃለ ተዓላ قال تعالى قال تعالى الذي ቀስ ብለን ነው የምንተረጉመው። እሺ الذي يجدونه የሚያገኙት يجدونه ሀያቷ ደሚሮ ሌት ነው። እጃችሁን አውጡና ነገሩ እስቲ አብዱል ከሪም ሙሐመድ በያ የጅዱነሁ ያገኛሉ። ማንን ተጽፎ ይዋ ያገኛሉ የተጻፈውን መክቱበን የቱጋ عندهم እሺ ተውራት التوراة والإنجيل እሺ በተውራት ነው يأمرهم السريانية الإنجيل كتب باللغة العبرانية والتوراة السريانية والعكس صحيح واضح ነው لكن لغة أهل الجنة ليس السريانية በቀብር ውስጥ ደግሞ በአማርኛ ወይም በእንትና አትጠየቅም حسب ما يقول بعض العلماء باللغة العربية እም ሁሉም ሰው ደግሞ ያላወቅም አላህ ያሳውቃል أما السريانية ወል አብራንያ አብራንያ የእንክና የእስራኤል ቋንቋ ነው። ዋضح ነው። ነገር ግን በነዛ ነው የወረደ ቁርአን። እሺ የአሙሩሁም ቢልማዕሩፍ እዛ ውስጥ አለው። ሱብሃንአላህ ሹፍ የአሙሩሁም ያዛቸዋል። ማን ነው? የትኛ ነብዩ? طيب እሺ بالمعروف በጥሩ ነገር እሺ ወነሃ المنكر وينهاهم عن المنكر ويحل لهم الطيبات ويحل لهم الطيبات ሲያቅ ويح- በኒ እስራኤል ይላሉ ዑለማዎቹ ይሄ ስለ በኒ እስራኤል የምትናገር ሱራ ነው ويحرم عليهم الخبائث ቆሻሻ ነገር በነሱ ላይ ሐራም አደርጋቸዋል ማለት ነው ወየድዑ አንሁም- ዑለማዎች ከዚህ ወስደው ጫት ሐራም ነው ይላሉ እም እ ጫት ሐራም ነው ይላሉ ቆሻሻ ነገር ናትና አላህም ኸባይስ ማ ቆሻሻ ነገሮች ማንኛውም ደግሞ እስሙ ሊል ኸባይስ ስለሆነ ሐራም ነው ይላሉ ለዓለሁም ሰደቁ طيب ሌሎቹ ሹብሃ ይላሉ የትኛ ነው ሹብሃ ያ አኺ እ የትኛ ነው ሹብሃ አ እሷን ከቃምኩ ትንሽ በማጥናት ላይ ደግሞ ታ አይዋ ታ- ጥሩ ታደርገኛለች እንዲህ ደግሞ ብርታት የምሰጥ ምናምን ብሎ ማ ረአይና ያ አኺ አነገገተን ላ አስአልኩም አፈ ይቅርታ አልጠየቃችሁም። እውነት እኮ ነው ክታብ ውስጥ አለ ነው ያለው። ላ አቁል ለኩም አይዋ ሐራም ናም ሰደቁ ወቀድ አከለ ሰውየው ማታ ቀምዶ ጫት እየቃመ ያለው አንድ ለም አላቸው ይባላል። መቼም ቃለ ሸይኹን ሀጀሰን ነው እዚህ ጋር ያሉ የተናገሩ ሄዳችሁ ማጠየቅ ትችላላችሁ። ቃለ ጫት እየቃመው አንድ ለም አላቸው ወተት አረ እዚህ ጋር የሚቆመው ጅብ ምንድን ነው ብሎ ወጥቶ ገደላት። ጠዋት ደግሞ ወተት እስቲ አንተም ተነስተህ ማታ በይዋ ያለነው አንድ ላም አልገደልክም ነው አሉት። ዋድህ ነው። እዚህ አላባ አካባቢ ታሪፉን አላባ አላባ አብዛኛ እዛ አካባቢ ነው። ኦሮሞች ናቸው፣ ሌሎችም ጉራጎሉ ይቅማል። በአሁኑ ሰዓት ደግሞ በአንድ በኩል መንግስት ቢከለክላት ጥሩ ነበረ። የሀገሪቷን ኢኮኖሚ ወደ ላይ እንትና እየወደመ ነው እንጂ ጥሩ አለም አለል አለይሰ ከዛልከ ያ ኢኽዋን እንደውም ኤክስፖ እንትና እያደረጉ ነው ኤክስፖርት ምንድን ነው ወደ ውጭ እያላኩ ነው መሰለኝ ያ ዘንብላ ቃሉ እነሁ ጫት ቅሞ ራሱን ስተው ቃሉ እኔ ወደ መካ አሁን ልበር ነው አለው ቃሉ ፈካነ ፊ በራሰ በሰ በነሱ ቤታቸው ለፊት ምን ነበረው እንጨት ነበረ ዛፍ ትልቅ ዛፍ ነበረ እዛ ወጣና ሊበር እንደዚህ ስለው ድንጋይ ላይ ወድቆ ሞተ ያለው ያ ዘንብላ لعل ممكن الذين يأكلون عياذا بالله عياذا بالله الحمد لله الذي أعفانا من القات لكن سيجارة كجات بلطال امم امم ጫትን የሚቀማ የሚቅም ሰው አሲ ነው አሲ ነው ማሲያ አለብህ ማ አለበት እንጂ ወለይ እንትን አለም ዋድህ ነው የኢኽዋን ዋድህ ነው የኢኽዋን እም ይቃሙት ወንድሞቻችን ናቸው አሲ ነው ቢተው ሳይሆን ማቶ አለባቸው بتوش عالم ما تو على باتجو يلا جي اه ويدعوا عنهم سيجارة مساسلوت أون إن زي إذا ملايكو تشودامو ما تفوش التاكايو مسجد الجابو مثل هذا كارسي أدرجون دمي متى كارسي يا التات أبي كارسي يا ذنب الله سلوت وين دمو شتا لو أزم أيوة من أكل ثوما أو ثوما أو بصلا ፈልያዕተዚለነ አው ፈላ የቀረበነ መስጂደና አይዋ ነጭ ሽንኩርትና እኛን የበላ መስጊዳችን ወደ መስጊዳችን እንዳይቀርብ ዋضህ ነው ወኢነ ላሀ ወኢነ ልመላይከተ ተተአዛ ሚማ የተአዛ ምንሁ በኒ አደም በኑ አደም መላይኮቹ ይሰቃያሉ በኒ አደም እንደሚሰቃይ ማለት እኮ ነው ዋضህ ነው ኢዘን መላይኮቹን የሚያሰቃይ ዋضህ ነው መላይኮቹን የሚያሰቃይ አላህን የሚያሰቃይ ነው መስጊድ ውስጥ እነዚህ ነገር ደግሞ እንደ ሽንኩርት ምና የመሳሰሉትን እንደ ቱንቡጫ፣ እነዚህን ሁሉ ደግሞ ይዞ ወደ መስጊድ ማግባት ሐራም ሳይሆን አይወ አሐራም ይላሉ። የበለጠ ኦውጀብ ነው እነዚህ ያ ደምላ የላ ያኺ ወየደዑ አንሁም ወየደዑ ከነሱ ማን ሙሐመድ ነው ያስወግዳል እስራሁም ችግራቸውን ከዚህ በፊት ችግራቸውን በለው እስር ማለት ድሮ ደግሞ ነጂስ እነሱን ደግሞ ይነካ እንደው ነው ምን ያደርጋሉ ያ ኢኽዋን እ ምኑን ይቆርጣሉ? ልብሱን ይቆርጣሉ ይላሉ ለማዎቹ ዋዝህ ነው። ነገር ግን ወለቀድ ረአይቱ በአንዳንድ ክታብ ሙፈስሮች ውስጥ አይዋ ራሳቸውን ይቆርጣሉ የሚል አለ። በአንዳንድ እንትና ላይ ወለቀድ ላለ ሀዛ ሰሂም ሊሆን ይችላል። ናም ወይም ደግሞ ማጠብ ደግሞ አያወጣም ልብሱን ይቆርጣሉ። ጠይብ እሺ ወየዳው ከነሱ ያስቀምጣቸዋል እስራም ችግራቸውን ከዚህ በፊት ደግሞ ሲሰቃዩበት የነበረውን ሁሉ ነገር ደግሞ ቃሉ ገኒማ ደግሞ ጂሃድ አድርጎ ደግሞ ከነሱ የማረኩትን ነገር ደግሞ አይዋ ሰብስቦ ደግሞ ያቃጥላሉ። በዛን ሰዓት ነበረው ወላኪን አላህ ለሃዚህ ልኡማ ለዚህ ኡመት አላህ ላ ያደረገላቸው ይበላሉ ማለት እኮ ነው። እሺ እሺ። ወልአግላላ አግላል ማለት ደግሞ ምንድነው በአማርኛ? ወሃዛ አይደን ደግሞ ችግር ነው። አስቃል ማለት እኮ ሽክም በለው አንተ ሽክም በለው እዛው ጠይብ ነሽ ሸከም ነሽ በእነሱ ላይ የነበረችው ማለት እኮ ነው ቃለ ለምሳለው ቃለ ፈኢዳ አልመስጂድ መስጂዱን ከመጣ ደግሞ ሰላት ካለፈች ጊዜ ካለፈች አይሰግድም። ድሮ ዋضح ነው በዛን ሰዓት ነበሩ። ጠይብ ወኢዛ ሰደቃ ደግሞ ሰደቃ ለማድረግ ከፈለገው ለምስኪን አይሰጥም። በር ላይ ወጥቶ ደግሞ ያቃጥላል። ወይም እሳት ከሰማይ ወርዳ ደግሞ ታቃጥላለች። ዋضح ነው። እሳት ይጠብቃል። የማትበላ ከሆነ መታ እሳት የማትበላ ከሆነ አንተ ያረከውና ሰደቃ እሳት መታ የማትበላ ከሆነ ከላስ አንተ ማዕሲያ ማስራትም በዛ ነው የምታወቀው። ዋደ ነው። طيب አንተ ወንጀል ከሰራ ደግሞ ሰውን የምታማማ ከሆነ ድንጋይ መታ አንተም መታ እዛ አንተን ትገላለች። እከለ ዛሬ ምን ሆነ ይባላል፣ ሞተ ይባላል። خلاص ላክ እነዚህ ነክርና ሙንከር ለኡመት ሙሐመድ ኻስ ነው ብሎ አንዳንድ ዑለማዎቹ ይናገራሉ። والله أعلم يلا شيء فالذين آمنوا به فالذين آمنوا به بمحمد يأمنوا سووتي فالذين آمنوا به وأزروه ونصروه للا قرار له من القراءات السبعية أي فالذين آمنوا به ونصروه وعزروه هذه قراءة سبعية إيه كسبتها أقرار عن أجناد فالذين آمنوا بس يأمنوا سووتي ወዐዘሩሁ እሱን ያቀፉት አይዋ ወይም የደገፉት ወነሰሩ እሱን ያገዙት ወተበኡ ኑር እሱ ከሱ ጋር ያለው ደግሞ ብርሃኑን እሽ የተከተሉ ኡላኢከ ሁሙል ሙፍሊሁን ኡላኢከ ሌሎች ሰው ደግሞ ያላነሱ በስተቀር የዳኑ ሰው የለም ማለት እኮ ነው ሱብሃንአላህ ናም ወነሰሩሁ ካልኩም ትርጉም አንድ ነው ናም ቃሉ እነ ዚያዳ ተዚዱ ይላሉ ያላ የላ እሺ አለዚነ አተይናሁም ልኪታባ ለእነሱ በትክክለኛ ሽቡ ኪታብ ላይ የተሰጣቸው ሰዎች የተሰጣ ኪታብ የተሰጡ ሰዎች ወይም ለነሱ የሰጠናቸው ኪታብ ያዕሪፉነሁ ሙሐመድ በራሳቸው ኪታብ ውስጥ ሙሐመድን ያውቃሉ። ከማ ያዕሪፉነ አብናአሁም በሉ ልጆቻቸውን እንደሚያውቁ ሙሐመድ ደግሞ በክታቦቻቸው ውስጥ ተጽፎ ማኖሩን ያውቃሉ፣ ይክዳሉ እንጂ ሱብሃንአላህ ايوه قالوا من نبا كتابات ውስጥ ምን ليس بقصير ولا نحيف ولا طحيل ولا طويل ولا ضخم ይላል انا رايت بعربي ከሊባኖስ የመጣው ነው ክታብ በመጽሐፍ ቅዱስ ላይ ሀ- የተከ- የተከለም هكذا ለዓለ ምንም የቀራ የለም አይዋ ቅዱስ አይባልም ለይሰ ሙቀደሰን ቢዛቲ በለው ጥሩ ክታብ የተቀደሰ ክታብ አለም ላኪን አይዋ የቁል ሐመሉሁ ኢማሙ ሻፊዒዩ በአሁን ሰዓት የቀራ ምንም የለም ተገይሯል ተበድሏል ምንም የለም ይላል ኢማሙ ሻፊዒ ይላል በዛን ሰዓት የዛሬ ስንት ዓመት የዛሬ ስንት ዓመት ያ አኪ خلاص እሺ ያለው ላኪን ላኪን ደግሞ ሐመለሁም በአሁን ሰዓት ደግሞ ሐሰዱ ሱራ አንዳንድ ሸክ አድርጎ ቁርአን ውስጥ አንዳንድ ኢሽካል ኢሽካል ሙሽኪላ ያለችዋን አያ ወስዶ ወንዘልና ሱራ ዩኑስ ከይሰ ወአንሰልና ኢለይከ ዚክራ ሊቱበይነ ልናስ ሱረቱ ዩኑስ ውስጥ እንደዚህ ያለው ወአንዘልና ወደ አንተ ያወረደንበት ምክንያት ምንድን ለሰው እንድትገልጽ ነው። እነ ኢሳ አይዋ ነብይ ሳይሆን አይዋ ምንድን አላህ እንደነ ምንድን የአላህ ልጅ አምላክ መሆኑን ያሉ እነሱ ያዘምላ በጣጥስ እነዚህ ሙሽክላ ያለችዋን አያዎች ይጽፋሉ። የላ እሺ አይዋ ኑርን ተከተሉ ማለት እኮ ነው። ወስፉን በለው ወስፉን በል ወስ እየ ወስፍ በለው እዛ ላይ አይ እሱ ቁርአን ነው ያኛው ኑሩ ቁርአን ነው። ኡንዚለ ማዓ ወስፍ በለው መግለጭ መጋለጫ ነው። ምንድን ነው ይሄ ወስ ናም ለአን እኔም አማርኛ አያውቅም ብሎ እንትና እያደረገኝ ነው ተውፊቅ ዛሬ። እሺ ጥሩ ነኝ አብሽር ኢንሻአላህ ስጠሀብኝ፣ እናንተን እየጠየኩ ነኝ። እሺ ለይሰ ልጓት ልጓት ኡሚ ያላ እሺ ላኪን ሐመለሁም ላኪን ሐመለ በዚህ ላይ ያነሳሳቸው ምንድን ነው? በሱ ላይ እንዳያምኑበት ያደረጋቸው ምንድን ነው? አልሐሰዱ አሌዋ ምቀኝነት ነው። በኩፍር ላይ በሙሐመድ እንዲከፍሩ ያደረገባቸው ምንድን ነው? ያደረጋቸው ምንድን ነው? ሕዝድ ነው ደግሞ አናምንም አሉ። እሺ لأنهم يريدون يفلقالو أن لا تخرج النبوة كبني إسرائيل نبوة بتبال نجر أن لا توطانو مفلقوت كبني إسرائيل لمنو أيوة نبوة بتبال نجر أن لا توطان متفلقالو نبيات مبال أيوة أبو بوتا أن دا يزاور يفلقالو يلا فهم فهم يحتكرون الله, الله والله الحمد لله الذي هدانا تكل أنا ما والله ትክክለኛ አላህ ሂዳያ ሰጠልን አልহামዱሊላህ ስንቶች ናቸው ወላሂ بدون ان يعلم ምንም ሳያውቁ ዕልም ማማርን ትቶ ወላሂ ጀህል ውስጥ የገባ ስንቶች ናቸው የላ እሺ ስንቶች ናቸው አይዋ አልহামዱሊላህ የላ እሺ ዑለማዎቹ ምን ይላሉ ليس الخروج هذا الذين يقولون في سبيل الله ሱና ማስገድ ሱና ማስገድ አይበቃም ይላሉ ዑለማዎቹ ሱና ዋጅብ ከሰገድኮ ዕልም ማማር ይበቃል እንጂ ሱና ማስገድ አይበቃም ይላሉ ምን ትላለህ ماذا تقول قال إمام مالك رحمه الله رحمة واسعا إمام مالك إمام دار الهجرة ملال سنة كما سجد أيوة عندي كلمة علم مامار الشلا يلال صدقة نحن لسنا مالكية أنا حنبلي يا أخي يلا شيء آه. فهم لكن لي- لسنا حنبلية ولا شافعيا ولكن مذهبنا مذهب على السنة والجماعة መዛብ መያዙ ግን አይከለክልም። ማልክዬና ሻፊያ ማሆን ዋضح ነው። አንከለክልም። ሰው ደግሞ አነ ማልኪ አነ ሻፊዒ አነ ሐንበሊ ካለው አንከለክልም። ላክን የምንፈልገው አየኩን እሱ የያዘው ሙጣቢቅ ልክታብ ከክታብ ጋር የሚሄድ ነው ወሎቹ አብዛኞቹ አናፎች ናቸው። አይ ሌሎቹ የኢትዮጵያ ሕዝብ አብዛኛው ደግሞ ምንድነው ሻፊያ ነው መዝሀቡ። ሐንበሊ በቅርብ ጊዜ እኮ ነው ከ20 ዓመት ምናምን በኋላ ነው እንጂ أما المملكة هم بلينو إمام أحمد نو وأما إيه ويست أفريكا أيوة المالكية واضح نو إيه السوز من دنو إيه راي من دنو إيشيا هي إيه، زي باكستان أفغانستان أيوة من دنو الحنفي إمام أه أي بابي حنيفة واضح نو والصومال إن እኮ ليلو ሌሎቹ بين በይነ ذلك نعم طيب لكن لا نمنعك أنت أن قال الكلمة أنا شافي كالكو لكن أنت مذهبه أن يكون مطابقا للكتاب والسنة واضح يا إخوان طيب كنت شافعيا السعودية ودسعودية ساهر بفي شافية نبركوين بالمذهب ثم تحملت يا أبزانيا ونص السنة مهم يقربوا مذهب أنبلينو يلا والله أعلم يلا إيشي فهم يهتكرون فضل الله يا الله أن فضلهم دمو يدبك على نزي يا الله أن تروفاتين يدبك قالوا يدبك قالوا ኢህቲካር ማለት ያ አህመድ እሺ አም እስማኤል እሺ የሕሱዱነ الناس على አም ما ያህሱዱን آتاهم ናስ الله በሰዎች በሰው ላይ ደግሞ ምቀኛ ይሆናሉ እንዴ በሰው ላይ على ما آتاهم ታሁሙላ الله ለሰው من በሰ- فضله አላህ ለሰው በሰጠው ነገር ላይ ይመቃቀኛሉ ወይ ምቀኝት ይሆናሉ እንዴ من فضله አላህ በራሱ ትሪፋት ደግሞ ለና ለሙሐመድ ናስር የሰጣው እንደሱ ለምን አይሆንም ካልኮ በዕልም ናም በእውቀት ይሻላል ሙሐመድ ደግሞ ሙሐመድ ናስር ደግሞ ዕልምን ተምሮ እሱ እንደ ዕልም እንደሚያስተምር ደግሞ አስተምራለሁ ካልክ ይቻላል። ሙሐመድ ናስር ደግሞ ሰደቃ እንደምለግሶ እንደምሰጠው ደግሞ እኔም እንደዛ ማሆን ይፈልጋለሁ ማለት ይቻላል። ነገር ግን መሐመድ ናስርን ደግሞ አላህ ከዛ ያስወግድ። አላህ ከዛ ነው ዒልም የሚባል አላህ ከሱ ይውሰድ። ለእኔ ስጥ ሕዝድ ማለት أيوة تمن زوال النعمة عن غيرك أعوذ بالله ኒዕማ ከሌላ ሰው እንድትወገድ ማፈለግ ነው፣ ማመኛት ነው። ዒያዘን ቢላህ አላህ ከሰጠ ምቀኛ ማለት ደግሞ ከአላህ ጋር እየተጋፈጠ እኮ ነው። አላወቅም እንጂ ትግል እያደረገ ነው። ለምን ትሰጣለህ? ለኔ አትሰጥም፣ ትክክል አይደለም እያለ ነው። ምቀኛ ማለት ትክክል አይደለም አንተ የምሰጥ እያለ ነው። ትክክል አይደለም፣ ትክክል አይደለም ለአላህ ለአላህ ነው እንደዛ የምትለው ይዘረልሃል ደግሞ ከቆየሁ እያዘን ብላ እማ ስያዩ ኢለም ተቱባንሁ ታይበላ እሺ ሐመለሁም በዚህ ላይ ያነሳሳቸው ወላሐሰዱ አይዋ ሒዝድ ነው ምቀኝነት ነው። ወልበግዩ ድን አይዋ ከድንባር ማለፋቸው ነው ወይም ጥመት ነው እንደዛ ያደረጋቸው የለ ወኢላ ፈሁም ያዕለሙ ወኢላ ነገር ግን በሉ ላኪን በሉ እዚህ ላይ ኢላ ማለት እስትናለም ያሲን ደግ በል እሺ ኢላ ማለት ላኪን በለው ያዕለሙና አነሁ ወኢላ የምለው አላሁማ የሚቻላል እዚህ ይላል። አላሁማ በለው እዛ ላይ ወይም ከፈለግከው ላኪን የምትለው ቃል አይዋ አላሁማ በለው እዛ ላይ አይዋ አላሁማ እንትና አላህ አይደለም ላኪን የምለው ነው። አላሁማ ማለት በአረብኛ ቋንቋ አላሁማ ነው እንጂ ላኪን ነው ትርጉማ። ኢላ የምትለዋ አላሁማ የምለው ላኪን ማለት ነው። ترجمون أيوة لكن ننجي اللهم رلنشي لأنهم يجدونه في التوراة والإنجيل أيوة الناس دمو أغنيا لكتورة كذلك أيوة عيسى نشي بشر بمحمد أبصرال دمو محمد دمو ممتعتنا أبصرال قال تعالى وإذ قال اذكر يا محمد إذ مالت حين ما تكون إذا إذ يتلينوا إذا الفجائية شوف وإذا جئت إلى يونيفرس هواسا إلى جامعة هواسا ودي هواسا يونيفرس تمت متى كوني انقاب بزالن إذا ما ودياو ما تكون واضنو إذا ما فجائية ودياو إذا يمتنا ظرف لما استقبل في الحال لالو إذ مالت أذكر حينما ما تكونو أيوة بس زوجي زي ما تكونو إذ مالت ሂነ ማለት ነው ያለ እሺ ወይዝ ቃለ ዒሳ ኢብኑ መርየም ያለበት ጊዜ አስታውስ ያ ሙሐመድ ያ በኒ እስራኤል የእስራኤል ደግሞ በኒ ልጆች ሆናችሁ ወይ እኒ ረሱላላህ ኢለይኩም እኔ የአላህ መልእክተኛ ወደ እናንተ ሙሰድቀን ለማረጋገጥ በይነ የደይ ፊት ያለው ነገር ደግሞ لما درج ألا وهو من النو من التوراة أيوة أيوة عشيم ومبشر برسول يأتي من بعد اسمه إيه، طيب الشي ومبشر لأفسرات ما برسول النمو عند ملك تنياو يأتي من بعده من بعده كنيبو على متاو اسمه أحمد, أحمد واسمه ماحي إلى وليلة نمو آل بحديث واسمه ماحي ماحي من دنو وانجل الرقافي ما تكونو እሱን ከተከተልከው ወንጀል ይራገፍልሃል ማለት ነው እንጂ እሱ ወንጀል ባልተቤት አይደለም የሚያራግበው الذي يغفر الذنوب جميعا هو الله عز وجل ليس كالبوسيري عند بوسيري አይደለም ዝም ብሎ በነብዩን ነብይ መሐመድ ሆይ ያንተ ኮቴት አለው ማሊ መን አሉዙ ቢ ايوه مالي من اذوب من الوذ به سواك عند الحادث العمام ማሊ ማን አለኝን የሚያስጠጋን ሰው አለኝ እንዴ መጠጊያ የለኝም ያለ አንተ በስተቀር ፊትና ደግሞ ስትበዛው የሚያወጠኝ ማና ያለ አንተ በስተቀር የለም። ለውላከ ለውላከ ለማ ኹሊቀ ለውሁ ወልቀለሙ ይላል። ኢያዘን ቢላህ አንተ ባትኖር ኑሮ እይወ ለውህና ቀለም የሚባል አልተፈጠረም ይላል። ሀዳከ አላሁ ያ ቡሰይሪ ትክክል አለልም አደለክም ትክክል አለም አመን ዩጂቡል ሙጠራ ማን ነው ደግሞ يتجنك أن سوريا ودراشي ما نفطن دراشي هو الله ليس رسول الله صلى الله عليه وسلم الساتو بحياتنا دعاء لسوا درج اللنجي أما بعد موته كموته بحالا عيش لما تكون لو قلت يا رسول الله قال كوي مطل يمطالون لا بل لعل البصيري زلا اخطا بلو اخطا بلو البصيري عالم نو زلا اخطا يقول من لا لا بوتاو هذا الحبيب والأحباب قد حضر وسامح الكل فيما قد مدى وجرى عياذا بالله عياذا بالله طيب أعوذ بالله من الشيطان الرجيم أوه በጣም የኩፍርና ቃል ነው هذا الحبيب ይኸው ነብዩ መጥቷላል والأحباب ከሰሃቦቻቸው ጋር ነው የመጡት ቲጃን الصوفية كلهم يقولون هكذا እነዚህ ይላሉ ይሄ ሐሰን አልበና ሁሉ ጊዜ እኛም ቤት ይላሉ ይላል አንዳንድ ጊዜ ያዘን ብላ ሀዘል ሐቢቡ ተወዳጁ ማን ነው? ነብዩና ሰሃቦቻቸውን መጥቷል። ከመጡ በኋላ ወሳ ወሳመሃል ኩል ለሁሉም ሰው ደግሞ ይቅር በላለው ማ ቀድ መዛ ወጀራ ከዚህ በፊት ያሳለፉትን ወንጀል ሁሉ አራግፋለሁ፣ ምንም የለም አይዛችሁ አላቸው። አዑዙ ቢላሂ ሚነ ሸይጣን ረጂም። ወንጀሉን የሚያራግፍ ማን ነው? ليس أنا ولا رسول الله يعلم بالله مسكين والله الرسول أرسل نعم يتكبرون أتشو نقرق وانجل ميان راقفوا ساتشو للم واضح يا إخوان البصيري أخطأ ضل نلم نيو أخطأ محبان لزاد الرقو كهد ألفال አልፏል በየላ እሺ ومن الرسول الذي جاء بعد عيسى بعد عيسى ማን ነው ከረሱሉ ከሙሳ ከኢሳ በኋላ የመጣው لم يأتي بعد عيسى رسول إلا إلى محمد بستقر صلى يمتع الله لهم عليه واسمه وسلم. أحمد نو. اسمه أحمد واسمه محمد واسمه محمد من وله الال أسماء حسان كثيرة. حسان تعرف حسان من ثابت الأنصاري የነቢዩ ሰለላሁ ዐለይሂ ወሰለም ሻዕር ገጣሚ ናቸው የነቢዩ ገጣሚ ጂሃድ አይሄድም ይገጥማል እሳቸው ግን ሺዕር ይወዳሉ وما علمناه الشعر وما ينبغي له انيا يقتمون على استنار النوم لمحمد دمو عند قتمم دمو أنفلق التي ملا أنفلق التي ملا لي واضح نو عند الزيالة النبي صلى الله عليه وسلم يساتشو شعراو تلتنا شو عبد الله من رواها أي أن حسان ابن ثابت الأنصاري واضح نو عند قتمو شوف آية مثله እንደ ገጥሙ አንፈልግም محمد ገጥም መሐመድ። ነገር ግን ሰዎቹ እሳቸው ዘንድ ከገጠሙ ግን ሰዎቹ የገጠሙትን ነገር ካሉ فلا حرج واضح ነው اخوان واضح የለ እሺ شاعر رسول الله صلى الله عليه وسلم عبد الله بن رواحة أيوة ومن وحسان بن ثابت الأنصاري طيب الله فذو الأرش إلال فذو الأرش محمود وهذا محمد إلال أيوة نبي أتانا بعد يأس وفترة من الرسل والأوثان في الأرض تعبدوا فذو الأرش محمود أرسل يعلم عنه محمود يتمقسه وهذا محمد لال مم. إن قال له محمد نو أرش له محمود نو تذكرنا نعم واضح نو أيوة نعم يلا إيش وله أسماء كثيرة ليس النزيز بلو هي إيه، قري مركانو من نو شو كم نعم تقبو ቃሉ ነቢዩ ወደናል ቃሉ ሰክርና ቢሁብል ኢላሂ የቁል ኢማሙ ሸውካኒ ረሂመሁላሁ የቁሉና ይሄ ጩኮ ምናምን በልቶ ምንድን ነው ይሄ መርቃ ምንድን ነው ይሄ በአማርኛ ምን ነው ትሉት ገንፎ ምናምን በልቶ ይሄ ጠግቦ አይዋ ቃሉ ሰክርና ቢሁብል ኢላሂ የአላህ ውዴታ ነው እንዲሰክር ያደረገን ይላሉ ወማ አስከረ አልቀውመ ኢላ አልቀሳው ሰዎቹ ደግሞ እንዲሰክሩ ያደረጋቸው የጠገቡ ገንፎ ነው እንጂ ምንም አይደለም ይላል ኢማሙ ሸውካኒ ረሂመሁላህ في رسالة تطهير الاعتقاد عن إدران الإلحاد እችኛ ሪሳላ ከተገኘች በጣም ጥሩ ናት እችኛ ሪሳላ ጥሩ ሪሳላ ናት تطهير الاعتقاد عن إدران الإلحاد በጣም ጥሩ ሪሳላ ናት رحمه الله رحمة واسعة إمام الشوكاني ምላስ አላቸው ጥሩ ናቸው ቃለ ሸውካንዩ አንዳንድ ለማዎቹ እሳቸውን ለመንካት ከፈለጉ ቃለ ሸውካንዩ ማዕ ሸውከትህ ይላሉ። ሸውካኔ ሸውካኔ አለው ከራሱ እሾህ ጋር ከእሾሃቸው ጋር እሾህ የለም ሰው የምትወጋ እንደ ኢማም ማን ነው ሐነፊ አንተ ወሎህ ነው የት ቦረና ከለላ ደሴ ዜሮ ስንት እዛ ዙሪያ ነው ድሮ ነው የዛሬ ሀያ ስንት ዓመት ነው የሄድኩት አሁን መንገድ አሁን ተስተካክሏል ያኔ ድሮ እንትና ነው ኮረብታ ምናምን ይሄ ነበረው እም እም አሁን ጥሩ ነው እ እስከ ደሴ አሁን እንዴት ነው ያችኛው እንዲህ የምትዞረው እ አለች አሁን ተስ አ- እ እ ደብሲና ተሰርታ ውስጡ ዋሻው ምናምን አዎ طيب عرض العلم والعلماء درو ولو هنا لا نجي درو عرض العلم والعلماء نعم أن أدران الإلحاد أن أدران الإلحاد أرض العلم والعلماء ما شاء الله كشيك سعيد بن سلولة رحمه الله وشيك عبد الباسط المناسي رحمه الله يشيك هاتين شيك بسند الثالث شيك محمد أيوة علي آدم شيكنو بورانا شو بزي الشيخ عبد الباسط المناسي مم. رحمه الله رحمة واسعة انتنا كون انتنا صرف على الله ሙድኒ አልሐቢብ ሚመን ዩዋሊ አይዋ ሙግነ ለቢብ ይህ ትልቁ የናህዊን ክታብ ይህንን አብይቷል ማለት ነው። ዓለም ነው አላማ ሰርፍ ቡኻሪ ማሻአላ ወላሂን አንዳንድ በአቂዳ ትንሽ በዛን ችግር በዛን ሰዓት ችግር ነበር። በአሁን ሰዓት አላውቅም እንጂ አይዋ ከጀማል አንይ አሁን ለምሳሌ እነሱን የሚያመልኩትም ከሆነ ዓለም ነው ዒልም ክታብ አለ እሳቸውም ክታብ እኔ ጋር አለው የጀማል አንይ ዳንይና ሾንኪ ምናምን እነዚህ ላኪን ማዕቡዳት ባያደርጉም ሐውላ አሉ። ለይሰ ከሼክ ሁሴን ወላ ሼክ ቀጥባሪ ማድሪ ሐውላ ሳሊሆች ናቸው፣ ዑለማዎች ናቸው። ሰዎች ግን ያመልካሉ። ወሼክ አልሙፍቲ አልጀበርቲ ብዙ ናቸው ዑለማዎች ምን ዲያር ወሎ ድሮ ደውላ ኢስላሚያ ትባላለች። ዋድህ ነው ቀብለ ሚአቴን ከሁለት ዓመት በፊት ከሁለት መቶ ዓመት በፊት ማለት እኮ ነው دولة إسلامية أنا الآن ما أدري مم. فيك كفلكو إزان متاغنيو علم العربية من عروضها ونهوها وصرفها واضح نو ونجومها علم الفلك تاوق على لندي ايه كواكب مبالوت واضح نو والشيخ محمد ولي رحمه الله لا اله الا الله مم. ወሁናከ ኢዘን ማሻአላህ ዑለማዎች አሉ። ሐውላ ግን ክታቡ ክታብ አላቸው። ፈማ ባሉከ አን ተኩነ ኢማሙ ስዩጢ እናቷ ወሎይ ናት። ኢማሙ ስዩጢ ጀላሊን ታውቃላችኋልን? የሚባል ክታብ አልታውቁም እንዴ? ጀላልዲን ሐሚድ አልመሐሊ ሱረት ከሱረት አልበቀራ ተነስቶ እስከ ሱረት እስራ ነው የፈሰረው። ዋድህ ነው። ማን ነው ጀላልዲን አልመሐሊ የሚባል ወጀላልዲን አቢ በክር عبد الرحمن السيوطي ከኢስራ ጀምሮ እስከ ሱረት الناس ነው وكان امه هي ولويه ሀበሽያ ወለዊያ የት ነው የተወለደው በክታብ ቤት ነው ላይብረሪ ውስጥ ነው የወለደችው ስዩጢን ይህም ባህሩን ስድስት መቶ ክታቦችን አብይተዋል ማለት እኮ ነው ኢማም ስዩጢ ወየቁል ተበሐርቱ ፊ ሰብዐት ዑሉሚን እናትያ ወሎ ናት ወነህኑ እናከብራቸዋለን። ዑለማዎቹን ከነሱ ሰነድ አለን። ፊ ስዑድያ ወፊል ወሎ ድሮምነ ላኪን አቂዳ ያለው ነው ዋና የምንፈልገው። አሁን ሰዓት አሁን የምንፈልገው አቂዳ ያለው ነው። ብሩ አቂዳ ነው። ዋድህ ነው ያ ይሄላ እሺ ለይሰ ሁናከ ላ የተፋወቱ ናስ የፈለገውም ቢሆን ሰው የሚበላልጠው በምንድን ነው? በተቋ ነው፣ በዕልም። በአሁን ሰዓት ደግሞ ቢልመንሀጅ ሰሂህ የላ የላ ወለሁ አስማኡ ከሲረቱን ብዙ ደግሞ ዑለማው ወምን ሁናከ ደግሞ ከዛ ተነስቶ በባለ ውስጥም ደግሞ ሐልቃ ያደረጉ ብዙ ናቸው። ከባለም ወደዛ የሄዱ ከአርሲም ወደዛ የሄዱት ላኪን ጥሩ የተናገሩ ማለት ነው። ብዙ አይዋ ኢማም ስዩጢ ደግሞ አልሐብሻን አለው አይዋ ስለ ሀበሾች ታሪክ ጽፏል። ሙሐድሶቹም ብዙ ናቸው ብሎ ጽፏል። ረሂመሁላህ ያላ እሺ እኔን ዳኒ የሚባሉት ማለት ነው። አንይ የሚባሉ ጀማል አንይ ዑለማ ነው፣ ክታብ አላቸው። አይዋ ጀማል አንኒ አልአኒ አይዋ አልአኒ የሚባለው ክታብ አላቸው። ዋልህ ነው። የሰርፍም ክታብ አላቸው፣ የአቂዳም ክታብ አላቸው፣ የዙሁድም ክታብ አላቸው። አዱንያን ደግሞ እንዳትመለከቱ በጥሩ አይኒ በመጥፎ አይን አዱንያውን ተመልከቱ የሚሉ አለ ዙሁል ኪታብ አዳኒ የሚባል ሹንክ እነዚህም ዑለማዎች ናቸው። ሐሰማ ረድና እነሱን ኪታብ ግን አላገኛቸውም አላየውም እንጂ ኪታብ አላቸው አሉ። لعل ممكن መስር ሀገር ውስጥ ልታገኙ ትችላላችሁ። قال إمام ሰይድ ቁጥብ ምን ይላል በዚህ ላይ በዛን ሰዓት ደግሞ ከዑለማው ከዑለማዎቹ ወደ 200 ወደ 400 የሚደርሱ ጃኖ የሚባል ኃይለ ስላሴ እኛ እንለም ጃኖ የሚባል 400 የሚደርሱ ዑለማዎቹን ገለዋል በአንድ ቀን ምን አይዋ ምን መንጥቀት ወሎ ሰብስበው ላ በዚህ ላይ ደግሞ መነሐስን እንቀበላለን እሱ ያለውን ብዙ ዑለማዎቹን ደግሞ ተናግሯል በዚህ ላይ አይዋ ጀማል አንይ ክታብ አለው ናም አንዳንዶቹ ሾንኪ እና እነዚህ የሚሉት ኢዮብ ከሀገራቸው ጋር ነው የሰየሙት። አማ ጀማል አን የዛሬ 200 ዓመት ምናምን አካባቢ ነው። ዋድህ ነው። አይዋ ክታብ አላቸው። ሌሎቹን ደግሞ ከዛም ወዲህም ይላሉ አሉ። ነገር ግን ሼኮቻቸውም ሼኮቻችን በዛን ሰዓት ጠዋፍ አደርጋሉ ቀብር ላይ ይጠውፋሉ። በዛን ሰዓት እኛ በምንቀራ ሰዓት ማለት እኮ ነው። እኛም ጁህላን ምንም ክታብ እና ለማቅራት ነው የምንሄደው እንጂ ምንም ይሄ ሰለፊ አናውቅም። ሊቃ የሚባል እነሱ ያረዱት ዝም ብሎ እንበላለን ነስአሉ ላህ አን ያዕፊና እ አላወቅንም እሺ የላ በሉ ለዓለ ሙምኪን እነሱ ሳያውቁ አይሉም የስአሉ ነስአሉ ላህ ለሁም እሺ የላ وله أسماء كثيرة ብዙ ስማ ናም አልማሂ አይዋ እሺ فالذي يكفر بعيسى كافر بجميع نعم بالجميع والذي يكفر بمحمد كافر بجميع ولهذا قال ولهذا قال جل وعلا ከዘበት ቀውሙ ኑህን ሙርሰይን ከዘበት አሾፈች ቀውሙ ኑህን የኑህ ህዝቦቿ ደግሞ አሾፈች ደግሞ በማ ሙርሰሊን የተላኩ ደግሞ አልተቀበለችም አና አወለ ሩስል ኑሁን وهم كذبوا مجمرا ونا سنا سواشو نوحا ايش قال كذبوا المرسلين مرسلين دمو عاشو فعلوا جاءوا من بعده اي خسبوا هلا يمتوت ما تكونوا لان من كذب برسول فهو مكذب لهم ازي لاي የኑህ ደግሞ ህዝቦቿ ብዙ رسلوچن የተላከበት እሱ ብቻ ነው ዋضح ነው ወደ ኑህ ህዝቧ የተላከ ማን ነው ኑህ አይደለም እንዴ ወለም የቁል ከዘበት ቀውሙ ኑህን አልሙርሰል ብሎ ለፍዝ በነጠላ የኑህ ህዝቦቿ እዩዋ በሁሉም በሁሉም አሾፈች ማለት እኮ ነው። የሁሉም አልተቀበለችም። አልክዝቡ ቢን እዩዋ ዋዱ ነው። ነቢየና ኑህን ያላ በሱ ያላማመናቸው በሙሐመድም በኢሳም በሁሉም ከፍሯል ማለት እኮ ነው። ዋዱ ነው ያዋን ዋዱ ነው ለፍዙ እሺ የለ እሺ ከዘበ ሰሙድ ሙርሰሊን ያው ሹፍ አሁንም ሰሙድ ደግሞ ወይላ ሰሙድ አኻሁም ወይላ ሰሙድ አኻሁም ሳሌህ ነው ሁድ ነው ይሄ አይዋ ወኢላ ሰሙድ አኻሁም ሁዳ ወደ ሰሙድ የላከነው አኻሁም ወንድማቸውን ወንድማቸው አለም በእስልምና ነው እንጂ ዋድ ነው በጎሳቸው ነው እንጂ ላይ ስንትና አለም አይዋ አኻሁም ሁዳ ነገር እነሱን ያሾፉት ፈለማ ከዘቡ በተሙድ ደግሞ ስላሾፉ በሁሉም ሩስሎች ደግሞ እንዳሾፉን አደረገው ከዘበ አስሐቡል አይከትዮ ይዋ የጫካ ደግሞ ሰዎች ደግሞ ሹዒብ ላይ ደግሞ ከፈሩ። በሱ ማክፈራቸው በሁሉም እንደከፈሩ ማለት እኮ ነው። አይካ ማለት የጫካ ሰሃቦች የሹዒብ ነው። የጫካ ህዝቦች ማለት እኮ ነው። የጫካ ውስጥ አካባቢ የሚኖሩ فالذي يكفر بواحد هو كافر بالجميع إن الذين يكفرون بالله يكفرون بالله و- بالله إن كفروا ورسله ويريدون أن يفرقوا ويريدون أن يفلوا يمشوا ما تكونوا بين يمشوا الله ورسله مش ነው طيب እሺ ወይፈ ايوه ለማ ለማ ለማ ለያት የሚሞክሩ የሚፈልጉ አለሽ በይን አላህ ورسله አላካቸውም አላህ ደግሞ ሩሱልና አይዋ ሩሱሎቹን መላኮቹን አላከም ደግሞ ወይም ደግሞ እዮ ሙርሰሎቹን ነሙ አላህ አላክም ብሎ ደግሞ ለማለያት የሚፈልጉ ሰዎች ወየቁሉነ የሚሉ በአንዳቸው ክፍል ደግሞ እናምናለን ሌሎችን እንተዋለን የሚሉት ዩሪዱና የሚፈልጉ አን የተኪዙ በይነ ዛሊከ በዛ መካከል ደግሞ ለማድረግ የሚፈልጉት በይነ ዛሊካ በዚህም በሌላ አምኖ ሌሎቹን ለማተው የሚፈልጉት ጃቡ ገና ነው ያ ይኸዋን እሺ እሺ ሰቢለን በለው ሰቢለን በለው ሰቢለን በለው سبيلا زلال قباشو ويردن مفلقود أن يتخذوا لمادرق بين ذلك سبيلا ليلو تشم بليلا بماما ليلاهم بماتول بزي ما أكل دمو ليلا إمنت لمادرق مفلقو سووج من دنو أولئك جابوا الزيقان وإيه ኡላኢከ ትክክለኛ የወጠላቸው ደግሞ ኩፋሮች ናቸው ይላሉ። ሰደቀ ግልጽ ነው። ያ ይኹዋን ጃቡ እዚህ ጋር ነው። እዚህ ላይ አልገባችሁም። ወዩሪዱን የሚፈልጉ አየተኺዱ ለማድረግ በይነ ዛሊከ በዚህ ነብይ ደግሞ ያለማመን ትቶ በሌላ ደግሞ ማመናቸው በዚህ መካከል ደግሞ በዚህ መካከል ሌላ እምነት ማውጣታቸው አይዋ ኡላኢከ እነዚህ ሁሉ ደግሞ ኩፋሮች ናቸው። በእርግጥ ላይ አላህ ዋዝ ነው የኢኽዋን በልቅላ مع أنهم يؤمنون أنا كذلك بعد- ما خلي نجيب إن شاء الله حرقوا أشهد الشيطان أن ها؟ محمدا رسول الله إيه، إسحاق معنى ساعة نيمي ساعة ندمي اسم فقرر هنا واسر رأي رب رحمة قرار أما قيسني ركال أسفل إن شاء الله حير hmm. hmm. السلام حير السلام አያውን ደግሞ እንደገና እስቲ ልፈስርላችሁ እንደገና እነ الذين يكفرون بالله እነዛ ደግሞ በአላህ የሚከፍሩት በአላህ አንድነት ደግሞ የከፈሩት የሚከፍሩት ማለት እኮ ነው ወሩሱልህ በአላህና በረሱሎቹ የከፈሩት ወዩሪዱነ የሚፈልጉ ከከፈሩ በኋላ ከካዱ በኋላ አን ይፈርቁ ለማለያት የሚፈልጉ በአላህና በረሱሎች አላህ ረሱሎችን አላከም ብሎ የሚፈልጉት ወየቁሉነ የሚሉ ኑእምኑ ቢባዕድን በአንድና በሌሎች እናምናለን፣ በአንድ ክፍል እናምናለን፣ በሌላ እንተዋለን የሚሉ ሰዎች ويريدون ደግሞ የሚፈልጉ أن يتخذوا ሩሱሎችን ደግሞ በሌሎቹ አምኖ ሌሎቹን ከቶ በኋላ የሚፈልጉት أن يتخذوا بين ذلك سبيلا በዚህ መካከል ደግሞ መንገድ ለማድረግ የሚፈልጉት أولئك هم الكافرون حقا ይላል። በግማሾቻቸውም ቢያምኑ ኩፋሮች ናቸው ይላል። ዋዝነ ነው يا إخوان መዓ አነሁም ዩእሚኑነ ما انهم انذي سوچ دمو بليلا بكفلو امنو نبروت الله ايجي لكن لا يكفي الايمان بالبعض نغر جن اي بقام دمو باند سو بچا بكفل ما من اي بقام بل لا بد من الايمان بجميل اضر الف اضراب وابطال اي ابطال ما قبلها واثبات ما بعدها قلت له نعم. ما ما تقرؤون النحو حلف اضراب قسم ما ان دولت النحو حلف إضراب قسم ما تكونوا عند ولد أيوة ما متهلم إضراب مالك زي لا إيه ولزان لبهنا يدو أيوة عند ولد ما تكون إضراب مالك واضح نو حلف حرف إضراب وإبطال إبطال ما قبلها ያለፈውን ደግሞ እንዳለ ማጥፋት እንጠፋ ማድረግ ወኢስባቱ ማ ባዕዳሃ ዋዝ ነው ግልጽ ነው ለው ኩንቱ ረጁላን ጠሪቀን ብልአምህሪያ ለዓለምቱኩም አልዓረቢያ ጓሮ ናት አረብያዬ እ ናሁ ሀዲቃይ ናት አጅነቢ አይደለንም ያ አኺ ኢያዘን ብላ ግልጽ ነው ያ እሺ የላው بل- مع انهم ايش بل لا بد من قل اي الإيمان. واجب نو من الايمان بالجميع بهلم ما من واجب نو لا بد لأنهم من تلو واجب نو كلهم رسول الله. لانهم كلهم رسول الله رسول نعم الله. وكلهم جاءوا من وكلهم عند الله جاءوا من كلهم عند كالله الله. يمتوت سواء سبحانه انبياء بني وتعالى. اسرائيل او اي شيء يبشروا ايش يبشر أولهم و- بآخرهم አን የመጀመራቸው ደግሞ የመጨረሻውን ደግሞ ያብስራል እየመጣ ነው እያለ ይላል ወስሙሁ አህመዱ ያእቲ ሚን ባዕዲ ከኔ በኋላ ደግሞ ይመጣል እስሙ ስሙ አህመድ ነው እያለው እሺ ወዩእምኑ አክሩሁም آخرهم بأولهم የመጀመ- የመጨረሻው ደግሞ እይዋ በመጀመሪያ ያምናል ረአ ነቢዩ ስ ሰለም አላ የዲ ዑመር ብን ኸጣብ ሰሒፈተን ምን ተውራትን <coughs> نبي صلى الله عليه وسلم بحديث البخاري بعمر بن الخطاب أيوت يوني تنش بنتاش نجر أيوت لمو كتورات نجار يا ابن الخطاب أيوت إهن يزل من تدالي والله لو أن موسى حيا موسى بنور نورو لما وسعه لاتباعي والله بنور نورو دمو عيسى فلتن إنن كما كتل ودها لا إلي مالو واضح نو أيوة عنداتشو عنداتشو مجمران يا ميالا يشيم بأولهم الصلاة والسلام إيش هذا, هذا مذهب, مذهب أهل المسلمين وأهل السنة والجماعة هذا مذهب السلف والله أعلم صدق رسول الله صلى الله عليه وسلم إن شاء الله بسلام الله قنين إن شاء الله امم أيوة الله الله كاتشم بلو الله دمو يفرق مات بالله إن برسوله ما هكلم ملو إن أنتن الله الله وما كنت مرسل لهم دي إن أنت ملكتني على لهم يالو لهم ለስተ ሙርሰላ ያልወልን እንዴ አላህ አንተን አላክ የሚያልወልም ተፍሪቅ መለያቱ ይሄን ነው እንጂ ሌላ ነገር አለም እሺ ያ ኢኽዋን